ና ጌታ በፈለገውን ነገር በፈለገው ይመርጣል። ለሁሉ ነገር አለቃ አድርጎለታል። ቁርአን በተቀሉ የአላህ ቃል እንደመሆኑ ሁሉም በጣም ከፍተኛ ደረጃ ያላቸው ስራዎችም ሆነ አንቀጾች ሆኖም ከመሃላቸው ደግሞ የተለያየ ደረጃና ማዕረግ የተሰጣቸው አሉ ከነዛ ሁሉ የበለጠች የበለጠችና የተመረጠችው ሱረቱል ፋቲሃ ናት ስለዚህ አዕዘሙ ሱወር አልቁርአን አላ በአጠቃላይ ከቁርአን ስራዎች ሁሉ የላቀችና የበለጠች ናት ብለዋል ረሱል አለይሂ ሰላቱ ወሰላም። እና በእሷ ዙሪያ ብዙ ፈዳኢል ብዙ ማዕረግና ደረጃ እንዳላት በርካታ ሀዲሶች መጥተዋል። ከነዛ መካከል አንዳንዶችን ለመጥቀስ ያህል አቡ ሰዒድ ሙአላ የተባሉት ሰሃቢ በሶሒሁ ሙስሊምና በሙስነዱ አህመድ እንደተዘገበው አንድ ቀን በመስጊድ ውስጥ በመስገድ ላይ ያለሁኝ ነብዩ ከርቀት ጠሩኝ ይላሉ ከሚጠሩ ጊዜ ስሰግድ እያዩኝ ነው ግን አቡ ሰዒድ አቡ ሰዒድ እያሉ ደጋግመው ተጣሩ እኔ ተጨነኩኝ ወይ እንዳለላቸው ሶላቴ ይፈርስብኛል ብዬ ፈራሁኝ ዝም ቃልኩ ደግሞ የአላህ መለክተኛ እየጠሩኝ እንደ ዝም እላለሁኝ አልኩና እንደምንም ቶሎ ቶሎ ጨርሼ ሂጄ ጠይቃቸዋለሁ ብዬ ሶላትን ቀጠልኩኝ ይላል። ልክ ያው እንደ ጁረጅ ነገር ችግር አጋጠመው ማለት ነው። ጁረይጅ ለአቢድ የሚባል ሰው አንድ ወቅት በበኒ እስራኤል የዚህ አይነት ችግር አጋጥሞት ነበረ። አቢድ በጣም አላህን የሚፈራ ተቅይ ነበረ። ሌት ተቀን ኢባዳው አይቋረጥም እናቱ ልዘይረው ትመጣለ ባለበት ማበድ ቦታ አለው በመጣች ቁጥር ሁል ጊዜ በኢባዳ ተጠምዶ ታገኘዋለች የተወሰነ ጊዜ ተጠብቀና እንደገና ተታታሪ አለ መቋረጫ ያለው እና እሱ ኢባዳ ማለት ነው ከለታት አንድ ቀን እንደዚሁ መጣ ስትጠይቀው ስትጠይቀው ስትመጣ በሶላት ተጠምዷል አሁን እንግዲህ ስንት ጊዜ እየተመለስኩኝ እሄዳለሁኝ ብላ ትጠራዋለች ያጁረጅ ያጁረጅ ወለዲ ብላ ስትጠራው ያ ረቢ ኡሚ ወወለዲ ብሎ ተጨነቀ የወላጅ ሀቅ ከባድ መሆኑን ያውቃል ሆኖም ከአላህ ሀቅ ጋር ከተጋጨ ደግሞ ማን ነው መቅደም ያለበት የሚለው አስቸገረውና እናቴ ሆይ ልበል ወይስ ያንተን ስግደት ልቀጥል ጌታ ምን ይበቃኛል ብሎ ጌታው ጋር መወያየት ጀመረ ያኔ ወሰነ እና <clears throat> እናቴ መጣለች መቼም የተወሰነ ደቂቃ ሳትጠብቀኝ አትሄድም ቶቶ ለብዬ ብቻ ቀልጠፋ አድርጌ መጨረስ አለብኝ ብሎ ሶላቱን ቀጠለ እሷ ግን ቸኩላ ስለነበረች ተበሳጭታ ተራድማ ሄደች ማለት ነው اللهم لا تمته حتى تريه وجوه المميسات እኔን ወላጅ እናቱን ወይ ለማለት ፍቃደኛ ያልሆነው ንቆኝ እኮ ነው ስለዚህ እሱ ሁል ጊዜ ኢባዳ ነው መሽጉል ነኝ እያለ እኔ እኔን መጥቶ መዝየር ሲገባው መጥቼ እንኳን ሳናግረው መልስ መስጠት ይቆራብኝ ይህምን ለኸይር አለው በማለት ተበሳጭታ እኔን ወላጅናቱን እናቱን ለማስተናገድና ለመቀበል ፈቃደኛ ካልሆነ የሸርሙጣ ሲሳታ ሳታሳይ ትግደለው ብላ ተራገመች ማለት ነው ሲባ እንግዲህ ሰው ሲናደድ እሱ ማንኛውም ሰው እናቱን እንኳን ለማናገር ጊዜ የሌለው ሰው ለእንዲህ አይነት ችግር ዳረገችው ማለት ነው ሰላለችውን ያለችውን ብላ ሄዳለ እሱ ሲያሰላምት አላገኛትም አላህ Subhanahu Wa Ta'ala የሁለቱንም ስራና ንያ ያቃልና በዛ መሰረት እሷም ተበድላለች በመሰረቱ የሚፈይደው ሱና ሶላት ነው እናቱ ስትጠራው የእናቱን ወይ ማለት ዋጅብ ነበረ አስቀድም ነበረበት እንደገና ደግሞ እሱ አላህን ሀቅ አዝሞ ነው ሶላት ቁሜ እንደገና ጌታ ጋር እየተነጋገርኩኝ የሱን አቋርጬ ወደ ፍጡር እንዴት እመለሳለሁ በሚል አጣቅኝ ውስጥ ገብቶ ነው ግን የሁለቱንም ሀቅ ያው ሚዛናዊ የሆነ እንትን ውሳኔ ይሰጠዋል አላህ Subhanahu እሷም እናት ናት ተበድላለች አሁን ተራግማለች በመጠኑ ቢሆን እርግማቱ መያዝ አለበት ማለት ነው እሱ ደግሞ ለኔ ብሎ ነው ያው እንትን ያላት ቢሆንም እሷ እንዳለችው ደግሞ ለከፋ ችግርም አልዳረገውም ብሎ አማካይ የሆነ ውሳኔ ሰጠ ጌታ እና በዛ በኢባዳ ላይ እንግዲህ እንደተጠመደ ብዙ ጊዜ ያው የታወቀ ነው አገር አውቆታል አድንቆታል ማንም ሰው ጥሩ ሰው ከሆነ እንደ እንደ ጆርጅ እንትና ሆኗል እንደ ጆርጅ ሆኗል ይባላል ማለት ነው አሁን ዝናው እየገነነ ሲመጣ ታገር በጣም የታወቀች ሸርሙጣለች ሰው ጆርጅ ጆርጅ ራላቸው አሁን አንድ ቀላል ሰው በሞከረ እንግዲህ በቀላሉ ሊሳሳት ይችላል ይሆናል የእናንተ ትልቅ ሰው የእናንተ ወልጅ ብላ ተሳለቀች ማለት ነው በምትል ጊዜ እንኳን አንቺ እናትን ወላጅ እናትን ማናገር የማይችል ሰው ነው ይሏታል እኔ ደግሞ አታዳኩም በጣም እንግዲህ ልዩ የሆነች መልከኛ ናት ያያ ሰው ሁሉ ያብድላታ እኔ እጀ እንደ ፊቱ ብታየኝ ሰብራ አያደርግም ብላ ያው ለባብሳ አጃጅጣ ተዋውባ መጣችለት ዳኢር መስላ ማለት ነው መጣ ልታናግረው ስትፈልግ ዞር ብሎ ሊያያት አልፈለገም ማለት ነው ዙሪያውን እየዞረች እንደዚህ መመሽ ገይጠኝ መስላ እንደዚህ ኩኝ ሼህ ዱ አርጉል ብዬ ምናምን እያለች ብትዞረው እሱ ቀጥ ብሎ አያያትም እዛ አላህ ይሽፊክ እያሉ ዝም ብሎ ድምጿን ብቻ እየሰማ ቀጠለ እኔ ተናደደች እሷ እንኳን ጠይቃው ማንም ሰው ያያት ሁሉ ልሙትልሽ የሚላት ስለነበረ ለመጀመሪያ እየተዋረደች ማለት ነው ዋጋቢስ አደረጋት ታቁባት ያው ደፍታ ሄደችው ያወቁ ሰዎች ሁሉ አንዴ የተናደደችና ከሱ ስትመለስ አንድ በግረኛ በመንገድ ጎረምሳ አገኘችና እሱን ጋብዛ የፈለገችውን አደረገች አጋጣሚ ደግሞ በቅሎ የሆነች መካን የነበረችው ሰይጣን ለወዳጅ ድርብ ነው እንደሚባለው አረገዘች በዛ ማለት ነው እና አርግዛ ስትወልድ ከመን ኢማን ነው አባቱ ብሎ ሲጠይቋት ያው መባላይ አይቀርምና ሸርሙጣን ብትሆን የእናንተ ወለይ ጆሬጅ ነው እንዲያስረገዘኝ ብላ እሱን በቂም በቀል ማለት ነው ስላዋረዳ ተናገረች ጊዜ ሀገሬ በጣም ሲያከብረውና ሲፈራው የነበረው ሰውዬ እንደዚህ ተሸርሙጣ ልጅ ወለደ ተብሎ ተወራበት ማለት ነው በምን ያቺ እናቱ ወርግመት ስለመጣች ማለት ነው ያን አካባቢ ሰዎች ለታ እሱ ትልቅ ሰው እየተባለ ሴቶቻችን ዚያራ እየሄዱ በየጊዜው እሱ ማገጠ ነው ያለው አለና የአገር ጎረምሳ ተነስቶ ዙሪያውን መጥቶ ጎጆውን ከበበ ማለት ነው እሱ ከህዝቡ ተፈንጥሮ በአንደ ባህታዊ ጎጆ ውስጥ ነው ከፍጡር ጋር ምንም ግንኙነት የለውም ጎጆውን መጡና ምንም ሳይጠይቁት ምን ቅርቅር አድርገው እሱን እየደበደቡ እየተፈተፉ ወደ ባለስልጣን ይዘውት ይመጣሉ ማለት ነው አረ ምን አጠፋው ምንድነው ችግሩ ምን አጠፋው ትላለ ደግሞ ፍራን አጣው እያሉ ማለት ነው ይረገጥ ከዛ ባለስልጣን ጋር መጣ እንደዛ አድርጋል አሉ ያካባቢ ሴቶችን እያማገጥክ ነው ተብሎ ከሱ ተነገረው ማለት ነው ያነ እሱ እንግዲህ አኔ ነገር አላደረኩም ቢል ማን ይሰማዋል ሁሉም ያልጠለጠለው ጀመር በመጨረሻ እሺ የተወለደልኝ ልጅ አሳየኝ አለ እሱ ከጌታው ጋር ያለውን አላቃ ያቅ ነበርና ማለት ነው ከናንተ እንግዲህ መፍትሄ የለም እናንተ መከራከር ማልችልም ያው ጌታ እንግዲህ አድነኝ እንደው እሱ ነው ተስፋ ማደርገው አለና ሙተወክለን አላህ ልጅርስ ያምጡ አመጡ እርጥብ የተወለደ ልጅ እና እንደዚህ ፍቅላይ ላይ ሲያመጡለት በጣቱም ብርቱ ላይ እንደዚህ ወጋረገውና ያ ያ ጉላም ምን አቡካ አለው አዲስ የተወለደው ልጅ አቢ የፎላን ኢብኑ ፎላን ራኢ ፎላን አለ የገሌ በጎች ረኛ ዘሌ የተባለው ጎረምሳ ስሮ ያባታ አዲስ የተወለደው ልጅ አላህ እንግዲህ ለወዳጆቹ ማን ነው ሲል ሱለማት ያኔ ያ ሁሉ ሲቀጠቅጠው የነበረው ሁሉ መሬት ተንበረከከ ማን ተአምር ሲል ይቅርታ አድርግልን ምናምን እያሉ ባለስልጣኖቹ ጭምር ተደናገጡ ጎጆን ያችን የሳር ደሳሳ የጭቃ ጎጆ በወርቅ እንስራለህ አሉት ብቻ ይቅርታ አድርግልን የወርቅ ቤት እንስራለህ ሲሉት እኔ ወርቅ ምን ያደርግልኛል ወጥሮም ከዱንያ ጉዳይ እንደሌለ ታውቃላችሁ እናንተ መጣችሁብኝ እንጂ እናንተንም ዱንያችሁንም አልፈልግም አለ ጎበዝ ጊዜ ያው ይቅርታ ተለምኖ እንደገና ያቹ ደሳሳ ጎጆ ተሰርታለት ኢባዳውን ቀጠለ ማለት ነው ይሄም የሚያሳየው ወላጆች ሀቅ ምን ያህል እንደሆነ ሴትየዋ እንግዲህ ቅር ብሏታል በልጇ ላይ የቃል ሰንዝራለች በተወሰነ ደረጃ ቢሆን ያሷ ዱአው ያዛላት ማለት ነው ይሸርሙጣፊ ሳታሳ ያትግደለው ወላለ ምክንያቱም ከሳሽና ተከሳሽ ጋር ግራና ቀኝ መሆኑ አይቀርም እዛ ሸርሙጣ ጋር አቆመው ማለት ነው በተወሰነች ደቂቃ ኋላ ግን ፈረጀው አላህ Subhanahu Wa Ta'ala ስለዚህ አሁን እንግዲህ ሰዎች ጌታቸውን በሚፈሩ ጊዜ የሁቁ የሁቁቀናትና ሁቁ ካሊክ ሲጋጭ በመሰረቱ ዋጅብ ለዋጅብ ከሆነ ሁልጊዜ ያላህ ሐቅ ነው መቅደም ያለበት የላላህ የምትሰራው ነገር ሙስተሐብ ሱና ከሆነ ግን የወላጆች ሐቅ ተመጣ ወላጆችን ቢር ማድረግ ዋጅብ ስለሆነ ሱናውን ነገር ትተህ ሶላትን ማፍረሰ እናትህን ማናገር ትችላለህ ማድረግም ያለብህ ይሄ ነው ማለት ነው እንግዲህ አላህ የወላጆችን ሐቅ ምን ያህል ከፍ እንዳደረገው ነው የሚያሳየን ይሄ ማለት ነው ለዚህ ነው በየአያቱ ያቡዱ الله ولا تشركوا به وبالوالدين احسانا وقضى ربك الا تعبدوا الا اياه وبالوالدين احسانا እያለ በተደጋጋሚ ከራሱ ሐቅ ጋር ከተውሂድ ጋር እያጣመረ የሚነግረን ማለት ነው ብዙዎቻችን ግን የወላጆችን ሐቅ በጣም ረስተናል እና በጣም መጠንቀቅ አለብን ማለት ነው አቡ ወንድ አቡ ሰዒድ ሙአለም ታዳ በመስጊድ ላይ ያለው ነብዩ ተጣሩ ሲጣሩ ወይ እንዳለላቸው የሰላቴ ሊፈርስብኝ ነው ብዬ ፈራሁ ዝም እንዳልል አላህ ይቆጣብኛል ብዬ ፈራሁኝና ተጨነኩኝ እንደማንም ቶሎ ጨርሼ ለሄድ ብዬ ሰላቴን ቀልጠፋ አድርጌ አጠናቅቄ ሄድኩና ለበይከ ያ ረሱላህ አልኳቸው ይላል እና እሳቸውም በመጠኑም ቢሆን ቅር ብሏቸዋል ችግሩን ግን ተረድተውለታል ለምን ወይ እንዳላላቸው ማለት ነው እና ማመን ዓለም يقول الله سبحانه وتعالى يا ايها الذين امنوا اذا جاءكم استجيبوا لله وللرسول اذا دعاكم አላለም እንደ ብለው ጠየቁኛ አላህና ለማ ይحይيكم اذا دعاكم لما يحييكم አላህና መለከተኛው እናንተን ህያው ለሚሰጣችሁ ዘላቂ ድል ለሚሰጣችሁ ጉዳይ ሲጠሯችሁ ወዲያው ፈጥናችሁ ወይ በሉ ምላሽ ስጡ የሚለውን አያት አልቀራም እንደ አሉኛል ያ ረሱላህ ኩንቱ ኡሰሊ እየሰገድኩ ነበርኮ ሰምቻለሁ ጉዳዩን ግን ሶላት ማቋረጡ ከብዶኝ ሲል ሲል ቢሆንም አሉ ማለት ነው ምክንያቱም ይህን ሀቅ የሰጣቸው አላህ ነው እና اذا دعاكم لله وللرسول استجيبوا لله وللرسول اذا دعاكم لما يحييكم አላህና ለመለክተኛው ሲል ልክ አላህ ሲጠራ ወይ እንደምትል ለመለክተኛውም እንደዛው ማድረግ አለበት ምክንያቱም ላልሆነ ጉዳይ አይጠሩህም በቁም ነገር አንተ ለሚጠቅም ነገር ነው አሉት ለማንኛውም ያው ተስማሙ እኔ ደግሞ የጠራው ያው ሊዋል አዘመ መስረቲን ፊል ኪታብ በጣም ታላቋን ምዕራፍ ላስተዋውቅ ፈልጌ ነበርና ለዛ ነው የጠራው لا سأخبرك بها قبل أن نخرج من المسجد እጀን ያዝኝና ወደ መስጂዱ በር አመሩ መስጂዱ ከመውጣታችን በፊት ነገር አለዋልኝና እንደገና ሌላ ወሬ ጀመሩ ያንን ወሬ እያወሩልኝ መስጂዱ በር ላይ ደረስ ሳንወጣ በፊት ስላሉኝ ረስተው እንደሆነ ብዬ ሳንወጣ በፊት እኮ ነግራለሁ ብለው ነበር ስላቸው ና ማዳ ተቁሉ ኢላ ሰለይት ስትሰግድ ምንድነው የምትለው ሲሪ አቁል አልহামዱሊላህ ረብል ዓለሚን هذه اعظم سوره في كتاب الله እና ይህች አልহামዱሊላህ ረብል ዓለሚን ብላ የምትጀምረው በቁርአን ውስጥ ወደር የሌላት ታላቋ ምዕራፍ እሷ ናት እኔ القرآن العظيم በማለት አስተዋወቅኝ ይላል ማለት ነው በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ይህችን ሱራ ከሁሉም እንዳበለጣትና እንደመረጣት አረጋገጡ ማለት ነው ከዛም አልፈው ላ ሰላተ ሊመን ለም ይቅራ ቢፋቲሃቲል ኪታብ ፋቲሃቲል ያልቀራ ሰው ማንኛውም ሰጋጅ ስግደቱ ሱና የሚሆን ዋጅብ ሶላቱ አይቆጠርለትም ፋቲሃን ካልቀራ በስተቀር ብለዋል ማለት ነው እና من لم يقرأ بأم الكتاب فصلاته خداج خداج خداج በሌላው ሪዋያ ደግሞ ፋቲሃ ያልቀራ ሰው በሌላው አያ ቢቀራ እንኳን ስግደቱ ጭንጋፍ ነው ጭንጋፍ ነው የማያድግ ልጅ ማለት ነው እንደዛ ዋጋ ቢስ ነው በማለት በተደጋጋሚ ይህች ሱራ ታላቅና ወሳኝ እንደሆነች ገልጸዋል ማለት ነው ስለዚህ እንግዲህ እቺ ሱራ መልእክቷ ምንድነው ዋናው መልእክቷ እኔ ኻሊቅና መኽሉቅን ማስተዋወቅና ማስተሳሰር ነው ማለት ነው እና አላህ Subhanahu Wa Ta'ala ረበል ዓለሚን መሆኑን ማሳወቅና ከዛም ጋር ያይዛ አራት አስማኡላህ አልሁስናን በመደዳው ታስቀምጣለች ማለት ነው አላህ ከሚለው ጋር አምስት በዚህ ባጭር ሱራው አምስት አስማኡል ሁስና መገኘት ራሱ ልዩ ደረጃ ከሚሰጧት ምክንያት አንዱ ነው ማለት ነው አላህ ረብ አርህማን አርሂም ማሊክ የውምዲን የሚሉት ምን አስማኢላህ አልሁስና ናቸው ማለት ነው እነዚህ ስሞች ጌታን ታስተዋውቃለች ከዛ በኋላ በዚህ መልክ ታስተዋወቀች በኋላ እኛ ከጌታችን ጋራ ምን አይነት አላቃ ሊኖረን እንደሚገባ ዋናው የምንገናኝበትን ነጥብ ታስቀምጣለች ጌታ ኻሊቅ እንደመሆኑ ማዕቡድ መሆን አለበት እኛ መخلوቅ እንደመሆናችን አቢዶች መሆን አለብን ስለዚህ ኢያከና አቡዱ ነስተዒን የሚለውን ዋና ቁልፍ ነጥብ ታስቀምጣለች ሱራዋን ትልቅ ያደረጋት ወሳኙ ነጥብ ይሄ ነው ማለት ነው ኻሊቅና መخلوቅ የሚገናኙባት የኮንትራት ፊርማ ማለት ነው ኢያከና አቡዱ ወኢያከና ነስተዒን በየቀኑ እንግዲህ በፈርድ ሶላት ብቻ እንኳን ብንወሰን ያ አምስት ስግደቶችን እንሰግዳለን አምስት ስግደቶች ውስጥ ስንት ረካ አለን ወደ 17 ረካ ይኖረናል ማለት ነው 17 ጊዜ የእምነት እድሳት እናረጋለን በቀን ማለት ነው ኮንትራት ታድሳለ ማለት ነው አንተ ንግድ ፍቃድ ከምታሳድሰው በስንት አመት ነው በአመት ነው አመት አንዴ ታድስ ነው ያው ከዛም በላይ ሊሄድ ይችላል ግን እስላም እየታጋራ ያለውን ኮንትራት በቀን 17 ጊዜ እንድታድስ ይጠይቃል ማለት ነው አሁንም አሁንም ለስተት የተጋለጠ ነውና የሰው ልጅ ታላማ እንዳትርክ እያከናውሉ ወእያከነስተይን ዙር ከሰገድ አራት ረካ ነው በአራት ምረካ እያከናውሉ ወእያከነስተይን እያልክ ጌታን ቃል ትገባለህ ማን ነው ታላማ ፍንክች አለለም በተውሂዴ ላይ እንደታጠቁ ነው ያለው አንተም ብቻ ነው ምገዛው አንተም ብቻ ነው እርዳታ የምለምነው እያልን ነው ማለት ነው አስርም ሲመጣ እንደዛው መግሪብም ኢሻም ፈጅርም በዛ ላይ ደግሞ ስና ተጨመርንበት እየሰፋ ይሄዳል ማለት ነው ስለዚህ እንግዲህ ይሄ ቃል ኪዳን አላህ Subhanahu Wa Ta'ala ምን ያህል አሳሳቢና አንገብጋቢ መሆኑን አውቆ ይችን ሱራ ነው መስገጃ እንድናደርግ ያደረገን ማለት ነው ከዛ በኋላ ደግሞ አህመድ ዱዓ ከዱዓ ሁሉ በጣም አስፈላጊና ወሳኝ የሆነውን ዱዓ ያስተምረናል ማለት ነው ሄደና ሰላተ ሙስተቂም በሚል ቃል አሁንም ደጋግመን በቀን አምስት ጊዜ ሂዳያ ከጌታችን እንድንቀላውጥ እንድንለምን ያስተምረናል ማለት ነው የሂዳያ የሚባለው ነገር ደግሞ የቀድሞ ወዳጆቹ ሁሉ መንገድ የሰው ልጆች ፍጥራን በሙሉ መመሪያኛ መሆኑን ለማመልከት ስራቱን ለዲና ናምታ አለህም ወይል መውዱብ አለህም አላህ Subhanahu Wa መልካም ጸጋውን የቸራቸውና የባረካቸው ያልተቆጣባቸውና ያላባረራቸው ያረገማቸው ያልተሳሳቱትን መንገድ ምሩኝ ምራኝ እያላችሁ እኔን መለመን አለባችሁ ሲል አላህ Subhanahu Wa እኛ በዚህ ህይወት ላይ መተን አልፈን እስከምንሄድ ድረስ ወደ ቀጣው ሀገር ስንቃችን መሆኗን ያስተዋውቀናል በዚህ ሱራ ሁልጊዜ ከጌታችን ጋር ያለውን አላቃ እንድናስተካክልና እንድናረቅ ማለት ነው ስለዚህ አጠቃላይ መልእክቷ ይህ ሲሆን ወደ ዝርዝሩ እንመለሳለን ቢስሚላሂ الرحمن الرحيم ዝርዝሩ በጣም አዛይ በሆነው አላህ ስም እንጀምራለን እንደተለመደው ሁልጊዜ ያው ሱራዎች በዚህ ቃል ይጀምራሉ ቁርአን አላህ Subhanahu Wa Ta'ala እያንዳንዱ ምዕራፍ በቀጥታ ከሱ የተላከ ለፍጡሮች ለምድር ሰዎች መመሪያ ሆኖ የተላከ ደብዳቤ መሆኑን ዑንዋኑ ማተሙ ፊርማው ቢስሚላሂ ራህማን ረሂም ነው ማለት ነው ራህማን ራሂም ተረበል ዓለሚን የተላከ መልእክት መሆኑን በእያንዳንዱ ሱራ ላይ ያሰምርበታል ማለት ነው እና በዚህ ተጀመረ በኋላ አላህ سبحانه وتعالى ምን ይላል አልহামዱሊላሂ ረብል ዓለሚን ቁሉ የሚለው ቃል ለቦውስ ታዋቂነት የታወቀ ነው ቆሎ አልহামዱሊላሂ ረቢል ዓለሚን ለቁል ወላሁ ማውደ ሰና ቁል ወላሁ አሃር ቁል አዑዙ ረቢል ፈለቅ ቁል አዑዙ ረቢል ናስ ቁል ያ ካፊሩን በሚለው ላይ قل በሚል ቃል እንዴት መጀመር በተደጋጋሚ ታውቋል ተለምዷል ስለዚህ ይህች ሱራ ብዙ ጊዜ ያው ሁልጊዜ በስግደት የምናዘወትራት እንደመሆኗ ቃሉ እንዲዛዛ አይፈልግም ፍሬ ነገሯን ብቻ ነው የሚያስቀምጠው ማለት ነው ቁል የሚለው በውስጥ ታዋቂነት እንደተጠበቀ ሆኖ አልহামዱሊላሂ ረቢል ዓለሚን አለ በማናው ግን ስንመጣ ቁሉ አልহামዱሊላሂ ረቢል ዓለሚን እንደማለት ነው ይህችን ስራ ስትጀምሩ በምን መልክ መጀመር አለባችሁ የዓለማት ጌታ በሆነው በአላህ ስም እንጀምራለን ብላችሁ ግቡ ይላል ማለት ነው እና ወይም ቢዳኡና አልহামዱሊላህ ረብል ዓለሚን ጅማሬያችን የሚሆነው አልহামዱሊላህ ረብል ዓለሚን በሚለው ቃል ነው እና ሐምድ ማለት ምን ማለት ነው ወደሚለው እንመጣለን ማለት ነው ሐምድ ማለት ወሰናኡል ጀሚሉ ቢልሊሳን በምላስ ወይም ባንደበታችን መልካም የሆነ የውዳሴ ቃል ማቅረብ ሐምድ ይባላል ማለት ነው ያ ምስጋና የምታቀርብለት ወገን አንድ ውለታ የዋለልህ ወይም ደግሞ ራሱ በይዘቱ መልካምና ውብ የሆነ ክቡር የሆነ ነገር ለማመስገን በምትሞክር ጊዜ ሐምድ ይባላል ቀደመ له الحمد والثناء ይባላል ማለት ነው ስለዚህ ሐምድ ማለት ብዙ ጊዜ የውለታ ወይም የስጦታ ምላሽ ነው አንድ ሰው አንድ ነገር ሲያረግልህ ነው አመሰግናለሁ የምትለው ማለት ነው ከሹክር ጋር በአንድ መልኩ ይገናኛል በሌላ በኩል ይለያያል ሹክር ብዙ ጊዜ አንድ ልዩ የሆነ ስጦታ ለሰጠህ ነገር ነው ሹክር የምትመልሰው ማለት ነው ሐምድ ግን እንደዚሁ ስጦታ ለሰጠ ሊሆን ይችላል ወይም ደግሞ ለአንተ ባይሰጥህም ለሌሎች ለሰጠ ወይም ደግሞ ለራሱ ክቡር መሆኑ ለታወቀ ነገር ሁሉ ሐምድ ይደረግለታል ማለት ነው እና አልহামዱሊላህ ለአላህ ፍጹም የሆነ ሙሉ የሆነ ምስጋና ይገባው ለምን لكونه رب العالمين يا لمات ባለቤትና ፈጣሪ ጠባቂና አንከባካቢ ከመሆኑ አቋያ ይገባዋልና ለዓለማት ጌታ ምስጋና ይገባው በሉ ይለናል ማለት ነው አላህ የሚለው ወደሚለው ቃል ስንመጣ አላህ ማለት አልማዕቡዱ ቢልሐቅ ማለት ነው ባጭሩ በእውነት ሊገዙት የሚገባው ብቸኛ አምላክ ማለት ነው ወይም ደግሞ ፍጡራን ስለሱ ሊያስቡ ቢሞክሩ በጥናትና በምርምር በዚህ በውስጥና እንደ አቅማቸው በሌናቸው ማንነቱንና ምንነቱን ሊመዝኑትና ሊመጥኑት የማይቻል በፍጡር አቅም ጌታ ምን ይመስላል ጌታ ምን ያህላል ብላ ሰው ሊያስብ ይሞክራል ግን ሊደርስበት አይችልም ማለት ነው እና كل ما خطر ببالك فهو غير ذلك ይባላል በምሳሌ ስለ አላህ ማንነትና ምንነት አንተ በራስ ግምት ልትመራመር ብትሞክር አንተ የምታውቀው የተወሰኑ ነገሮች ነው አቅም ውስን ነው አካባቢ የምታየው ወይ ሰው ነው ወይ ድንጋይ ነው ወይ ቤት ነው ፈቅ ብለ ወደ አድማስ ከሄድክ ደግሞ ያው ሰማይን ነው ወይ ፀሐይን ጨረቃን ነው የምታየው የምታውቃቸው ነገሮች እነዚህ የተወሰኑ ፍጡሮች ናቸው በዙሪያ ያሉት ማለት ነው ስለዚህ አንተ የምታውቃቸውን ነገሮች ነው መለኪያ አድርገህ የምታደርገው አላህ ማንን ያክላል ምን ይመስላል ካል ከምታውቃቸው ወጥተህ ልታስባችልም ማለት ነው እነዚህ የምታውቃቸው ደግሞ ፍጡሮች ናቸው የሱ ስራ ውጤቶች እንጂ እሱ ጋር የሚወዳደሩ ወይ እሱን የሚለኩ ነገሮች አይደሉም የፈለገውን ያላንተ አንተ ትልቅና ጉዙፍ የሆነ ነገር ብታመጣ ወይም ውብ የሆነ ነገር ብትመርጥም ዙሮ ዙሮ አላህን ሊያክል አይችልም ማለት ነው ስለዚህ አንተ በጥናትና በምርምር በግምት ጌታ እንደዚህ ነው ብለህ የምታስበው ነገር ሁሉ በዛ ተቃራኒ እንደሆነ ወቀው ይላል ማለት ነው ጌታ ፍጡሩን አይመስልም فلا تضربوا لله الامثال والله يعلم وانتم لا تعلمون እንዳለው ስለዚህ አሁን ከሁለ ጊዜው ስለተገባደደ በቀጣው ዙር እንመለስበታለን ዐለይሂ ወሰለም ነብይ ነቢይ ይላል ሰላም አለ ረሱልላህ እንደገና ተመልሰናል እና እንግዲህ አላህ Subhanahu Wa Ta'ala በዚህ ባጭር ስራ ትልቁም ነገሩን እየጠቆመንና ከሱ ጋር ያለውን ግንኙነታችንን ጤናማ አድርገን መምራት እንድንችል እያዘጋጀን ነው ያለው ራሱን በማስተዋወቅ ላይ ነው ያለው ረበል ዓለሚን ስለሆነ የዓለማት ሁሉ ባለቤትና ፈጣሪ እንደመሆኑ ለሱ ምስጋና ስለሚገባው አልহামዱሊላህ ረብል ዓለሚን ብላችሁ አመስግኑት እያለን ነው ያለው ረብ የሚለው ቃል ስንመጣ ረብ ማለት የተለያዩ ትርጉሞች አሉት አንደኛ በማዕና الخالق ይመጣል ረብ العالمين ማለት خالق العالمين እንደማለት ይሆናል ማለት ነው ሁለተኛ ረብ ማለት አስተይዱል ሙጣ ማንም ኃይል ሁሉ የሚንበረከክለት ሁሉም ፈርጦና አክብሮ የሚገዛው ኃይል ማለት ነው አስተይዱል ሙጣ በጣም የተከበረ የሆነ አንድ ኃይል ያዘዘው አካል ሁሉ ተጥለጥ ብሎ ነው የሚታዘዝለት ማለት ነው ለምን እንዴት የሚል ነገር ያጋጥመው እና አላህም Subhanahu Wa Ta'ala ከነዛ ሁሉ በላይ ስለሆነ ሰይደል ሙጣ በመባል እንትላለ ማለት ነው እንደውም ደግሞ ሙረቢል ኸላኢክ ቃሉ እንደሚያሳየው ፍጥረታትን እንዳስገኘ ሁሉ ደግሞ ሁሉንም ሲሳያቸውን የሚሰጥ ራዚክ የሚለውን ማና ይተካል ማለት ነው ሁሉም ፍጥረታት ባይመግበው ባያንከባክበው ጤንነቱን ባይቸረው ሊኖር አይችልም ማለት ነው እና ለሁሉም ፍጥረታት ህይወትና ጤንነትን የሚያድል ቸርጌታ ማለት ይሆናል ማለት ሌሎችም የተለያዩ ትርጉሞች አሉ በተጨማሪ አልዓለሚን ወደምለው ስንመጣ ደግሞ ዓለሚን የሚለው جمع ነው ብዛትን የሚገልጽ ቃል ነው ማለት ነው አንድ ከሆነ ዓለም ይባላል ብዙ ከሆነ ዓለሚን ይባላል እና አሁን የጀማል ሙደከር ሳሊም ይባላል ወንድ የሆኑ ነገሮች ብዙ ሆነው በሚመጡ ጊዜ በዚህ ቃል እናበረክታቸዋለን ለምሳሌ አልሙስሊሙን አልሙእሚኑን የሚለው ቃል አሐለተ النسب والجر በሚሆን ጊዜ አልሙስሊሚን المسلمين والمسلمات በሚል በዚህ ቃል ይገለጣል ማለት ነው ዓለም ማለት ደግሞ ብዙ ጊዜ አቅል ላላቸው ፍጥሮች ነው የምንጠቀመው ሌሎቹ ተከታይ ናቸው አቅል ላላቸው ፍጥሮች መኖሪያ ስለሆኑ ማለት ነው እና ዓለም በመባል የሚታወቁት አራት ፍጥሮች አሉ አንደኛ በምድር ዓለም ሰው ነው ሁለተኛ ከዚህ በምድር ዓለም ጅኖች አሉ እኛ ባናያቸው ማለት ነው ሶስተኛ በሰማይ ዓለም መላእክቶችን እናገኛለን ማለት ነው እነዚህ ናቸው የዓለም አለቃ የሚባሉት በፍጥረታት ውስጥ ማለት ነው ከነሱ ሌላ ያለው ግን ለነሱ መደጎሚያ ወይም ለነሱ አገልጋይ ተደርጎ ነው የተፈጠረው ማለት ነው እንስሳቱ ነፍሳቱ ወይስ በባህር ያለው ስፍር ቁጥር የለው እጽዋቱ ያ ሁሉ የነዚህ ተከታይ ነው ለምን خلق لكم ما في الارض جميعا እንዳለው እኛን ሲፈጥረን ዝም ብሎ ባዶ እጃችንን አምጥቶ ምድር ወዳ ላይ ቢያፈሰን መኖር አንችልም ግን ለመኖር የሚያስችለን ነገር ሁሉ አዘጋጅቶ ነው ያመጣን ማለት ነው ስለዚህ ዓለሚን ማለት እነዚህ ናቸው በዋነኝነት ሌላው ግን በተከታይነት ነው ማለት ነው ታቢያ ነው ያለው በዋና ዓለም የሚባሉት እነዚህ ሶስቱ ፍጡሮች ናቸው የነዚህ እንግዲህ ፈጣሪና ባለቤት አስተናጋጅና ተዛሪ የሆነው አጠቃላይ ጌታ ረብ العالمين ይባላልና ለሱ ምስጋና አቅርቡለት ይለናል ማለት ነው الرحمن الرحيم ረህማን ረሂም በመባል ደግሞ የሚታወቅ የሆነው ይላል ረህማን ማለት ዋሲዕ ረህማ ማለት ነው ረህማው ሰፊ የሆነ ወራህመቱ ወሲዓት ኩል شيء እንደሚለው በሌላ ቦታ ራራየው ወመጠንና ወሰን የለውም ይሄን ያህል ነው ተብሎ የሚገለጥ አይደለም ማለት ነው እና በዱንያም በአኸራም ለፍጥረታቶች ሁሉ ጸጋ የሚቸርበት ስሙ ረህማን ይባላል ማለት ነው አራሂም የሚባለው ደግሞ እንደዛው በመሰረቱ ያው ነው የሚያመለክተው ሁለቱም ተራህማ ነው የተወሰዱት ግን ወካነ ቢልሙእሚኒና ረሂማ እንደሚለው ራሂም የሚለው ቃል በአኸራ ለወዳጆቹ የሚያጣቀምበት የማዕረግ ስሙ ነው መቆሚያና መቋረጫ የሌለው ዘላለማዊ ጸጋ የሚቸርበት ስሙ ማለት ነው ያኛው ለዱንያም በአኸራም አጠቃላይ ነው ለሁሉ ፍጥረታን ነው ኸረኞቹም ለሸረኞቹም ረህም የሚለው ግን ለወዳጆቹ ለሙእሚናን ብቻ የሚያጣቀምበት ስም ይሆናል ማለት ነው እና የፊተኛው ስፋትን ይሄኛው ርዝመትን ያመለክታል ረህማን የሚለው ዱንያ አኸራን ፋጅሩንም ሙእሚኑንም ሳሊሁንም የሚያጣቀምበት ስም ስለሆነ ስፋት አለው ማለት ነው ረህም የሚለው ደግሞ ዘላቂነት አለው በአኸራ ሁልጊዜ መቋረጫ የሌለውን ጀነትን የመሰለ ጸጋ ለወዳጆቹ የሚቸርበት ስለሆነ ማለት ነው ከዛ ማሊክ የውሚዲን ይለናል የፍርዱ ቀን ዳኛ ፍርድ ቀን ማለት ያው ዓለም በመተፈራረስበት ጊዜ ሰማይ መሬት ሲደበላለቅ ፍጥረታት እንደገና ተምድረከርስ ደንፍለው ይወጣሉ ሰዎች ጅኖች እንደገና መላእክቶችም ሰማይ ተቀዳደውባቸው በፍጥረታት ዙሪያ ተሰልፈው አንድ ሜዳ ላይ ሁሉም ይቆማሉ ውሳኔ ፍርድን ለመቀበል ያ ትልቅ የሆነ መድረክ በብቸኝነት የሚመራና የሚዳኝ የሆነው ስሙ ማሊክ የውሚድን ያሰኘዋል ይህ ስልጣን ባለቤት በማለት ራሱን ያስተዋውቃል ማለት ነው እነዚህ ቅድም በመግቢያው ላይ የጠቀስኳቸው አምስት የአላህ ልዩ ልዩ የማዕረግ ስሞች ናቸው እና አስማኡላህ አልሁስናም ከነዚህ ውስጥ አይጠፋም ተብሏል ማለት ነው አስማኡላህ አልሁስና ማለት እስመል አዕظም ማለት ነው ታላቁ ስሙ ከነዚህ አያልፍም እና እነዚህን እንግዲህ ስሞችን አላህ Subhanahu Wa Ta'ala በዚህ መልክ የደረደረን ለምንድነው ራሱን ለማስተዋወቅ ነው ማለት ነው አላህ ማን ነው ታል ዛቱን በጋር ተገልጦ ዱንያ ላይ ልታየው አትችልም አይፈቀድልህም ግን ልታውቀው ከፈለክ በእነዚህ ማዕረግ ስሞቹ ልታውቀው ትችላለህ ማለት ነው አንደኛ ረብ العالمين በመሆኑ የዓለማት ብቸኛ ፈጣሪ የዓለማት መጃሪ ተንከባካቢ አስተዳዳሪ ቤቱን እንዲነጋ ቀኑን እንዲመሽ ክረምቱ በጋው እንዲፈራረስ በየለቱ በየቀኑ በየደቂቃው በየሰኮንዱ ፍጥረታት መፈጠር ያለባቸው እንዲፈጠሩ መሞት ያለባቸው እንዲሞቱ የሚያደርገው ዓለምን ዳር ዳር የሚቆጣጠርና የሚያስተዳድራት ይህ ጌታ ነው ማለት ነው በመሆኑም እንግዲህ ይሄ ትልቅ ባለውለታ ስለሆነ ፍጥረታት በሙሉ እሱን ሊያመሰግኑት ይገባል ወማ ቢኩም ሚን ኒዕመቲን ፈሚነላህ እንዳለው ማንኛውም ጸጋ የተባለ ሁሉ ለፍጥረታት የሚደርሳቸው ከሱ ነው ምንጩ ስለዚህ የሁሉ ነገር ምንጭ የሁሉ ስጦታ መነሻ እሱ ከሆነ የዛ የስጦታው ተጠቃሚ የሆኑ ፍጥሮች ደግሞ አለማት እሱን ማመስገን ይኖርባቸዋል ማለት ነው ሌላ ጥቅጥቅ ነገር ውለታ የዋሉላቸውን ሁሉ እሱ ኮባለ ውለታዬ ነው እንደ አመሰግናለሁ አረሳትም ያችን ያደረክልኝ ነገር እንደምትል የጌታን ስፍር ቁጥር የሌለው ኒዕማ እንዴት ትረሳዋለህ ረብል ዓለሚን እኮ ነው ይህንን ጌታ እንደ ቀላል ማየትና ማለፍ የለብህም በማለት ራሱን እያስተዋወቀ ነው ያለው ማለት ነው እና አርrahማን الرحيم ረብ العالمين በሚባልበት ጊዜ እንግዲህ የሁሉ ባለቤት የሁሉ የበላይ ተቆጣጣሪ መሆኑን ያበለክተናል ማለት ነው ስልጣኑም እንግዲህ ኃይሉም አይፍረድና ለተጣላው ማንም የሚመክተውና የሚገድበው እንዳልሆነ ያመለክታል ማለት ነው ያኔ ሙእሚኖች ፍርሃት ስጋት እንዳይሰማቸው እንደገና በረህራዩ በኩል ያስተዋውቃል ማለት ነው ስልጣኔ ወሰንና መጠን የሌለው ማንም እንደሚቆጣጠረኝና የሚፎካከረኝ እንደሌለ በጠቁማቸውም ጨካኝ አምባገነኝ ጨፍጣፊ እንዳላደለሁ ደግሞ ኦቁ አርህማን ራሂም እጅግ ሮሮ በጣም አዛኝ ነኝ በማለት በረራዩ በኩል ደግሞ ሁሉ ግዜ ተስፋ ሰጭ መሆኑን ያመለክተናል ማለት ነው እና ጌታ እጅግ ሮሮ ነው አዛኝ ነው በሚባልበት ጊዜ ደግሞ ሰው ዛቡን እንዳይለቅ እንግዳውስ አዛኝ ሮሮ ከሆነ ፈለኩትን ባደርግ ምንም አይለኝም እንዳትልና እንዳትዝናና ደግሞ ማሊክ የውም ዲና ማለት ነው ከመሆኑም ጋራ የታላቁ ፍርድ ቀን ዳኛ ነው ይላል የታላቁ ፍርድ ቀን ዳኛ ከሆነ በዛ ቀን የሚዳኝ ነገር እንዳለ ጠቆመ ማለት ነው የሚዳኙ ሰዎች ፍጥሮች አሉ ማለት ነው የሚዳኝ ለታለ ዳኛ ስራ ለተለለው ዳኛ አይሰየምም ማለት ነው ስለዚህ የፍርዱ ቀኑ ዳኛ ማለት በፍርድ ቀን ሰዎች በሰሩ ስራ የሚጠየቁና የሚመነዱ መሆኑን አመለከተ ያ ከሆነ ደግሞ የሚያስጠይቅ ስራ አለ ልቅ አትሁን የምሰራውን ስራ ሁሉ መጥነህና መዝነህ ነገ ጠየቅበታለሁ ብለ ሂሳብ አድርገህ ስራ ማለትም ጠቆመ ማለት ነው እና ምሰራውን ስራ እንግዲህ ከማተዲኑ ቱዳን እንደሚባለው ማንኛውም ሰው የሰራውን ነገር መስራት ይችላል ዛሬም ፈልገውን ማድረግ ይችላል ግን በሰራው ነገር ሁሉ በኸይሩም በሸሩም እንደሚጠየቅና እንደሚመነዳ መርሳት የለበትም ማለት ነው መልካም ከሰራ መልካም ትመነዳለህ ወመያመን ቃለ ደረትን ኸይረ ይራ መጥፎ ከሆነ ደግሞ በመጥፎ አንፃር አላህ ይቅርታ አለበስተቀር በመጥፎ መጥፎ ነው የምትመነዳው ማለት ነው ይሄንን እንግዲህ ሂሳብ ውስጥ ካደረገ አንድ ሰው ህይወቱን በሚዛን መምራት ቻለ ማለት ነው መስኡልያ ተሸክሟል እና እና አረድና ለማነታ አለ السماوات والارض والجبال فابين ان يحملنها واشفقنا منها وحملها الانسان انه كان ظلوما جهولا ይላል ሰው ልጅ አቅሙ በላይ ነው እንግዲህ አቅሙ ባለማወቅ ሰማይ መሬት ታራ ጋራ ተራራ ሊሸከሙት ያልቻሉትን የአላህን አማና እኔ እስቲ ልሞክር ብሎ ተሸከማት ይላል እና ይሄ እንግዲህ ትልቅ መስኡልያ አለባችሁና በዛ መስኡልያችሁ የምትመረመሩባትና የምትጠየቁበት ቀን ይመጣል በዛ ቀን ደግሞ ዳኝነት ለኔ ብቻ ነው ሙባሸር አጠቃላይ በዱንያ ላይ ስልጣን አለን ዳኛነን የሚሉት ሁሉ ራሳቸው ተዳኝታ ይሆናሉ የዛ ጊዜ ማለት ነው ሊመን الملك اليوم الا الواحد القهار ስልጣን በዛሬው ቀን ለማን ነው ብሎ ጥያቄ ያነሳል ያኔ ሁሉም እንግዲህ እንተኔ በላይ ማን አለ ብሎ ሲቆፈስ የነበረው ጥጋበኛ ሁሉ አቅሙን ያውቅና አኮብሾ ቁጭ ላላለት ደፍቶ ማለት ነው ሌላው ቀርቶ ላንተ ነው ብሎ እንኳን መናገር የሚችል አንደበት ይጠፋል የአላህ ሀይባ ማለት ነው ይችን እንኳን መመለስ አይችልም ቢያንስ ነብዮች እንኳን ለምን አይመልሱም የአላህን አዘማ ግርማ አይችሉም አንደበታቸው አይከፈትም ለመናገር ማለት ነው ሊማን الملك العلم ተደጋጋሚ ጥያቄ ያነሳል ጸጥ ሁሉም ጋር ተዳር ማለት ነው ያነ ዛሬ ሁላችሁም አቅማችሁን አውቃችኋታል ይላል ማለት ነው በልሁሙ اليوم ሙስተስሊሙን እና ዛሬ ለመጀመሪያ ጊዜ ፍጥሮች አቅማቸውን አወቁ ከዛሬ እኮ ከኔ በላይ የለም እያሉ የሚጨፍሩ ነበሩ የታላችሁ ይልጠቅ ጥሩ ዛሬ እንግዲህ ገብቷቸዋል ጉዳዩ ይላል ማለት ነው ስለዚህ እንግዲህ እነዚህ ስሞች ትልቅ መልእክት አላቸው ማለት ነው አላህ Subhanahu Wa Ta'ala እንግዲህ መሆኑን ካወቅ ምን ልናረግለት ነው የሚጠበቀው ለረብ አለሚን መስደረ ኒዕማ እና የጸጋችን የስጦታችን ሁሉ ምንጭ እሱ ከሆነ ድረስ እሱን መገዛት ማገልገል ግዴታ ነው እንደገና ደግሞ ረህማን ረሂም ከሆነ ሰውነንና ብናጠፋ ብናከፋ ተስፋ መቁረጥ የለብንም ተጥፋታችን እንዴት እንደምንመለስ መምሪያ አስቀምጦልናል ተውባ ካደረገ ሹሩጡን ካሟላን ረህማን ረሂም ነውና ሊቀበልን ይችላል የሚለውን ደግሞ ተስፋችን ያለመልማል ማለት ነው እንዲሁ ወለም ዘለም ይያል ገና ኖራለሁ ከብራለሁ እያልክ ደግሞ ራስን መታዘናጃ ከሆነ ከለታት አንድ ቀን ቀጠሮ ተደረሰ ትወሰዳለህ ያኔ ደግሞ ማለቂያው ምድን ይመጣል የምትል ለፍርድ የምትቀርበት ጊዜ እኔ ያጋጥማል ማለት ነው እነዚህ እንግዲህ ያንዳንዳቸው ከጌታ ጋር ያለን ግንኙነት የምንለካባቸውና ራሳችንን የምንገመግምባቸው ይዛኖች ናቸው እነዛ አስማኡላህ አልሁስና ማለት ነው እና እንግዲህ በዚህ መልክ ራሱን ካስተዋወቀ በኋላ ምን ይለናል ወደ ዋናው ቁም ነገር በቀጥታ በመግባት ኢያከ ነዕቡዱ ወኢያከ ነስተዒን ቁሉ ይመጣል አሁንም ማለት ነው ተውጣቂ ስለሆነ እና እናንተ እንግዲህ እኔን ረብል ዓለሚን መስደረ ኒዕማ ወልኸይር ወልፈዳኢል መሆኔን ካወቃችሁ እንደገና ደግሞ እጅግ ሩሩ አዛይ መሆኔን ተተገነዘባችሁና ማሊክ የውም ዲን መሆኔን ታወቃችሁልኝ ካሁን በኋላ ከኔ ጋራ የምንገናኝበት ኮንትራት ውል አቀርብላችኋለሁ በዚህ ሁለታ የምትስማሙ ከሆናችሁ ቁሉ ኢያከናቡዱ ወኢያከነስተዒን አንተ ኻሊቃችን ራዚቃችን እስከወንክ ድረስ እኛ ባሪያዎች ነንና አንተን እናገለግላለን እንገዛለን ካንተ በስተቀር ከቶ ማንንም አንገዛም ካንተ ውጭ ከቶ ከማንም እርዳታ እገዛም አንለምንም ብላችሁ ቃል መግባት አለባችሁ ይላል ማለት ነው ይህንን እንግዲህ ከተቀበለ አንድ ሰው በቀጥታ ከጌታ ጋር ኮንትራት ገባ ማለት ነው ኢያከ ነዕቡዱ አንተ المعبود وانا العابد አንተ ክቡር ጌታ ነህ ፍጥረታት በሙሉ ይገዙ ሊያከብሩ ይገባል እኔ ደግሞ ይሄንን አውቃለሁ ተስማምቻለሁ በባርነቴ ላንተ ታዘዛለሁ ሰግዳለሁ ጾማለሁ ጸልያለሁ ዘካረ ሐጅጃለሁ ያልከኝን ሁሉ ለማድረግ ዝግጁ ነኝ የከለከልከኝን ሁሉ ለመከልከል ዝግጁ ነኝ ብለ ቃል ትገባለህ ማለት ነው ይህንን ካደረክ ጌታ ደግሞ ይህንን ወረታን በዘላለም ዓለም በጀነት ወረታን እሰጥሃለሁ ብሎ ቃል ይገባልሃል ማለት ነው ይሄን ቁጥራት እስካከበርክ ድረስ አንተ ሁልጊዜ በማን አለ በአላ ዘንድ ማለት ነው እና አንተን ብቻ እንገዛለን ዘላይ እንግዲህ ናዕቡዱ ከነበረ ሲያቁም ያመለክተው ቁሉ ናዕቡዱከ ወነስተዒኑ ቢከ ነበረ ግን አላህ ባልተለመደ አነጋገር ገለጸው ማን ነው መፍዑሉን ሙቀደም አደረገው ማለት ነው ናዕቡዱከ አንተን እንገዛሃለን ነበረ በቀጥታ በተለመደው አነጋገር ቢከድ አሁን ግን ምን አለ ከየምትለውን በእያለወጣትና እያን ማለት ነው አቡዱከ ስንል አላህን የምትጠቁመው ቃል መጨረሻ ላይ ነበር ታፋ ነበረች አይደለ አሁን ግን እያ ከሆነች ማለት ነው ከመጀመሪያ መጣችና ናቡዱ ወደ ኋላ ሆነ ማለት ነው ነስተዒኑ ላይ እንደዛ ማለት ነው ነስተዒኑ ከነበረውን እያከ ነስተዒን ወደ ኋላ መጣ ማለት ነው ለምንድነው የሚያሳየው አንደኛ እኔን መገዛት በእኔ ብቻ መታገዝና መረዳት የሚለውን ኩንትራት ትቀበላላችሁ ካለ በኋላ አሁን እንቀበላለን ሲል ግን እኔም ብቻ ሌላ እንዳይጨምሩበት ነው የሚለው ኢያከ የጋራ ኢባዳ ከሆነ የጋራ ሲያና ከሆነ አልፈልግም ለኔ ብቻ ይላል ማን ነው ማናቡዱ ኢላ ኢያክ ካንተ በስተቀር ማንንም ምንንም አንገዛም ካንተ በስተቀር ወሳኝ በሆኑ ጉዳዮች ላይ ከፍጡር ከደካማ እገዛ አንፈልግም ብላችሁ ቃል ትገባላችሁ ይለናል ማለት ነው ስለዚህ ይችላል ዋናው ቁልፏ ማለት ነው በሌላ በኩል ያው ነብዮች ይዘውት የመጡት መርሁ ይሄ ነው ላኢላሃ ኢላላህ ነው ላኢላሃ ኢላላህ ከአላህ በስተቀር የሚመለክ የለም አይደለም የሚለው ይሄ ደግሞ እያተናውዱ ማለት ቃሉ ብቻ ሌላ ሆነ እንጂ ቀጥታ ላኢላሃ ኢላላህ ናት ማለት ነው ከአላህ በስተቀር እውነተኛ አምላክ የለም እሱ ብቻ ነው የምገዛው ታል እያተናውዱ አልክ ማለት ነው ስለዚህ አንተን ብቻ እንገዛለን በሉ ካንተ ብቻ እገዛ እንፈልጋለን ስለዚህ አላህ እንድንገዛው ብቻ አይደለም የሚጠይቀን ማለት ነው ይህቺ አምልኮ የምትባለውን ነገር በቀጥታ መቶ በመቶ ሙሉ በርሰንቱን ለሱ ብቻ እንድናውል ነው ስም እየተገዛን ግን ከሌላው በቀጣም ሆነ በተዘዋሪ የተወሰነ በርሰንትም ከሰጠን ያ ተቀባይነት የለውም ማለት ነው እኔ ብቻና ብቻ መሆን አለብኝ ነው የሚለው ብዙ ሰዎች የማይረዱት ይሄን ችግር ነው ማለት ነው ጌታን ይገዛሉ እድሜ ልካቸውን ይሰግዳሉ ይጾማሉ በሌላ በኩል ግን የተለያየ ጥራቅምቦ ያስተናግድ ታገኛለህ ማለት ነው የዛ አይነት ኢባዳ አላህ አይፈልግም من عمل عملا واشرك في غيري تركته وشركه ነው የሚለው ማለት ነው አንድ ነገር ለኔ ብሎ የሚሰራ ሰው ለኔ ብሎ ፍጹም ከወሰራው ጥሩ መልካም ነው ግን በዛች ነገር በተወሰነ ደረጃ በስሜት እንኳን እኔ ጌታም ማዘኛል ማድረግ አለብኝ እግር መንገዱን ደሞ ለእንዲህ አይነትም ተጠቅማለች ለምን ፈረስ ተጨመርክባት አለቀልህ ማለት ነው የጋራ ኢባዳ አልፈልግም ለዛኛው ለሚስኪን ደካማ ስለሆነ ለሱ ስጠው ተከለህ ያው ለሚለው ለምለው ማን ግን አፉታው የደስታ አፉታ አይደለም ያው ግሪን በምጠይቀው ብዙ ጠይቃለሁኝ አይ ግን ያልፈልገው ወዳጣል ይላል ማለት ነው ስለዚህ ትልቁ ምስጥር ውስጥ ነው ያለው ማለት ነው አላህ እንደምንሰግር ለአላህ እንደምንጾም ማንኛውንም ኢባዳ ለአላህ ፍጹም መሆን አለበት በዚህ ደረጃ አንድ ሰው ለምሳሌ መስጊድ ብቻውን ገብቶ ይሰግዳል በዚህ የሰገደ እያለ ሌላ ሰው እሱም ምናልባት የሚያቀው ሰው ወይም የማያውቀው ሰው በሚመጣ ጊዜ ባጠገቡ ሲያየው ጥመኒናውን ትዳሩን ትንሽ ለውጥ የሚጨምርባት ከሆነ ያ ሰው እንዳይታዘበኝ ብሎ ወይም እንዲያደንቀኝ የሚል ስሜት ትንሽ ተጨመረ ታለቀላት ያቺ ሶላት ገደል ገባች ማለት ነው ተሌላውም እንግዲህ በንግግር ሆነ ተቀራረቡ በማንኛውም ነገር ሰዎች እንዲይሉኛል ይሉኛል ይሄን ካደረኩኝ ያደንቁኛል ይወዱኛል ይሄን ካላደረኩ ደግሞ ይታዘቡኛል የምትል ነገር ከመጣች ያልቅላታል ማለት ነው ስለዚህ እያከ ማለት ትልቅ ሚዛንና ማለት ነው ያንዳንዳችን ተዛየር እንቅስቃሴያችን ብቻ ሳይሆን የልብ ዝንባሪያችንን ጭምር የምትለካ የነበድ መመርመሪያ ናት ተማን ነው አንተም ብቻ እንገዛለን ላንተ ሳንተ ብቻ እገዛን እንፈልጋለን ስለዚህ ለመሆኑ ኢባዳ ለአላህ ብቻ የምናደርገው ኢባዳ ምንድነው ወደሚለው እንመጣለን ማለት ነው ስለዚህ ኢባዳ ደግሞ በጣም ሰፊ ነው ብዙ ጊዜኛ የምናውቀው ኢባዳ ሲባል ሰው ፈረደባት ሶላት ራስ ዝምትለን ማለት ነው ተሰገደ ዝደለም ሀገራችን ገለ እኮ ማሻአላ ሙእሚን ነው ሶላቱን እጥባ አበቃ ሶላት ነው ኢባዳ መነሻ መድረሻው ሶላት እርግጥ ትልቅ ነው ግን ኢባዳ ማለት ህይወት ማለት ነው ህይወት ሰው ወደዛ ዓለም መጥቶ ከዚህ ዓለም ተሰናብቶ እስከሚሄድ ድረስ የሚያደርገው እንቅስቃሴ ሁሉ ኢባዳ ይባላል በዚህ መልኩ ነው የምናውቀው ኢባዳን ቁል ኢነ ሶላቲ ونسكي ومحياي ومماتي ሊላህ رب العالمين ካለ በኋላ من عالم لا شريك له وبذلك أمرت وأنا أول المسلمين ኢባዳ በጣም አድማሱ ሰፊ ነው ህይወታችንም በሙሉ የሚዳስስ ነገር ነው ማለት ነው ስለዚህ እዚህ ቁጭ ብለን አሁን ደርስ መስማታችን ኢባዳ ነው ትልቅ ኢባዳ ነው እንደውም ለኢባዳችን ሁሉ ወሳኝ ነው ለምናደርገው ነገር ሁሉ መመሪያ የምናገኝበት ስለሆነ ከሶላት ያላነሰ ኢባዳ ነው ዝቁጭ ብለን የምናሳልፋት ጊዜ ማለት ነው ከጾም ያላነሰ ኢባዳ ነው ብዙዎቻችንን ይሄንን በኢባዳነት የምናውቀው ማለት ነው እንደገና የእርግጥ ነው የዲንጋራ የተያያዘ ነገር ነው ከዚህ ስንጨርስ አሁን ወደ ቤታችን እንሄዳለን ወደ ቤታችን በምንሄድ ጊዜ ንያችንን ማስተካከል አለብን አሁን ቤቴ ሄጄ ልጆቼ ጋር ተገናኝቼ ቤቴ ህቁቆችን አስተካክሌ ብለን ከሆነ በሙሉ የምንራመደው ሁሉ ወደዛ የምንሄድበት ነገር ሁሉ በኢባዳ ነው የሚመዘገበው እዚህ ገብተን ከልጆች ጋር ተገናኝተን የምንጫወተው ሁሉ ኢባዳ ሊሆን ይችላል ሳይወቅንበት ማለት ነው ከዛ አልፎ ሸሃዋት እንኳን ሳይቀር ኢባዳ እንደሆነ ተናገሩ ሰሃቦች ገረማቸው አያት ያሃዱና አለው ወስተ ለው አጅር አሏቸው ከወለቱ ጋር መገናኘት እንኳን በኢባዳ ይሆናል አጅር ታገኛላችሁ ብሏቸው እንዴት ይሆናል አሉ አያት ያሃዱና ሀጀተው ثم يكتب له الثواب ከገዛ ፍላጎቱ ብሎ ነው ያደረገው አላህ እንዲደሰት ብሎ አይደለም እንዴት ሲሏቸው ሐራይ ተለወጡ አው في حرامين አይስአል አሉ ይህንን አሁን ፍላጎቱን ሐራም ላይ ቢጥለው በወንጀል ያስጠይቅ ነበር አሉ ያስጠይቅ ነበር የዛ ጊዜ ወንጀል የሚጻፍበት ከሆነ አላህ በፈቀደው በሐላሉ ካደረገው ደግሞ አጅር ማግኘት አለበት አሉ በሎጂክ ስለዚህ ኢባዳ በጣም ሰፊ ነገር ነው እናገረው ንግግር ራሱ ኢባዳ ነው ካወቅንበት ሁልጊዜ خیر ነው በመላሳችን ሊጎርፍ የሚችለው ማለት ነው በአንጻሩ ደግሞ አይፍረድና መጥፎ ከተናገር ያው ጸረ ኢባዳ ይሆናል ማለት ነው የምናየው ነገር አላህ በፈቀደው በወደደው መልክ ከሆነ ኢባዳ ነው የምንሰማው ነገር ኢባዳ ነው ማለት ነው እግራችን የሚራመድበት እጃችን የሚጨብጠው ልባችን የሚያስበው ሁሉ ኢባዳ ነው ማለት ነው እነዚህ ሁሉ ነገሮች እንግዲህ መምራት የምንችለው ለአላህ Subhanahu Wa Ta'ala መመሪያ ስንቀበልና ስርዓቱን ስናውቅበት ነው ማለት ነው በዚህ መልክ ነው ኢባዳን መረዳት ያለብን እንጂ መስጊድ ብቻ ስንገባ የኢባዳ ላይ ከዛ ስንወጣ ደግሞ እንደፈለግነን የምንል ከሆነ የአይነት ኢባዳ በአላህ ዘንዳ ዘለቄታ ያለው አይሆንም ማለት ነው እና መጀመሪያ ኢባዳን በአድማሱን አስፍተን ካየ ነው ጸረ ኢባዳ ነገሮች ደግሞ የሚመጡ በዛው ልክ ነው ማለት ነው በሁሉም ነገር ያ ተዛ ተፈሩ ተወጣ ሽርክ ይመጣል አሁንም ማለት ነው ሶላት ስትሰግድ ለአላህ ብለህ ነው የምትሰግደው ለሌላ ብለህ ኒያት ታረግመችም ይሄ የታወቀ ነው ግን ሌላ ስራ ስራ ንግድ ስትነግድ የውምያ ስትሰራ የተለያየ ሙወዘፍ ሆነ በቢሮ ስትሰራ እነዚህ ሁሉ ኢባዳ መሆናቸውን ታውቃለህ ታወቅ እነዚህ ሁሉ ነገር በኩል ፈራቸው አለ ኢባዳናቸውና ግን ለይውልኝ ለይስሙልኝ ወይም ለጊዜያዊ ጥቅም ለግላዊ ስምዝና ብለህ ከሆነ እነዛ ነገሮች ራሳቸው ሽርክ ገብቶባቸዋል ማለት ነው ተራ እንቅስቃሴዎቻችን ሁሉ ሳይቀሩ ስለዚህ ያከናቡዱን ይሄ ሁሉ ያካትታል ማለት ነው መጀመሪያ ኢባዳ ዘርፉ በርካታ መሆኑን ማወቅ አለብን በዛ በበርካታ ዘርፉ ሁሉ የማረገው እንቅስቃሴ በሙሉ ለአላህ ነው እርግጠኛ ነኝ ካልክ አንተ ሙሂድ ከቢር ነህ ማለት ነው ከዛ ከምታረጋቸው እንቅስቃሴዎች ግን ለተለያዩ ነገሮች ብለ የምታበረክታቸው ነገሮች ካሉ ሰው ባያውቅብህ እንኳ በውስጥ ስሜት ደረጃም ቢሆን ያን ጊዜ ሽርክ አለብህ ማለት ነው እና ይሄን እንድናጠራበት ነው የሚፈልገው ማለት ነው ኢያከ ነዕቡዱ ወኢያከ ነስተዒን እስቲዓና ወዳለው እንመጣለን እስቲዓናን በተመሳሳይ መልኩ ለአላህ ብቻ መሆን አለበት ከአላህ ብቻ መፈለግ አለበት እንግዲህ አንድ ሰው በዚህ በህይወት ላይ መጥቶ እስከሚሄድ ድረስ የተለያዩ የህይወት ጣውረድ ያጋጥመዋል እንደምታውቁት ማን እና ለማረግ የሚፈልገው ሁሉ እንታገላለን እንጥራለን በእውቀትም ቢሆን በጉልበትም ቢሆን በገንዘብም ቢሆን ማድረግ ያለብን ነገር ሁሉ ለማድረግ እንፍጨረጨራለን ግን ሞክራቸው ነገሮች ሁሉ በቀላሉ ይሳካሉ የሚሳኩት ይሳካሉ በቀላሉ የሚያዳግት ነገር ታጋጠመን ግን ምንድነው የምናደርገው ኃይል መጨመር አለብን ይሄ ኃይል በቂ ካልሆነ ማለት ነው ስለዚህ በጉልበትም ከሆነ ከባድ ሸክም ዝካላ አንድ 100 ኪሎ ኩንታል ዝካለ እኔ ወዲ ጋር ገራሴ ተካሸለ ያወጣለሁ ብሎ ገብ ይቆረጣል አይደለም እንዴ ማለት ይችን ሸክም ይላል ማለት ሰው አላት እንኳን ቢሆን አይደለም እንዴ ያና አደረኩኝ ማለት ነው በእውቀትም ከሆነ ማላቀው ነገር እንደዚህ እንደዚህ ፈልጌ ነበር ብዬ ማሉማት ጠይቃለሁ እስቲ አደረኩኝ ማለት ነው በገንዘብም ከሆነ አንድ ነገር ካጠረኝ ብድርም ሆነ ምጽዋት ለምናለሁ ጠይቃለሁ እስቲ አናደረኩኝ ማለት ነው እንግዲህ አና በሁሉ በህይወታችን ያለ ነገር ነው ምክንያቱም ማንም ፍጡር ፍጹም አይደለም ሙሉ አይደለም ያም የጎደለውን ነገር ሁሉ ከሌላው ከወገኑ መሙላት ይፈልጋል ማለት ነው ያን በሚፈልግበት ጊዜ መጀመሪያ ማን ነው ማስታወስ ያለብን እርዳታ ስንፈልግ ረብ العالمين ነው ማስታወስ ያለብን መጀመሪያ ማለት ነው እና እሱ ሁሉን ነገር ማድረግ ይችላል ፍጹም ነው ሌሎች ግን ደካማ ናቸው እኛ ችሎታለው ብለን ይረዱናል ስናል ማይችሉ ሆነው ይገኛሉ ማለት ነው እሱ ከሆነ ግን ሁልጊዜ አስተማማኝ ነው ስለዚህ እንግዲህ እስቲዓና መጀመሪያ ማንም ፍጡር ፍጡር እንደመሆኑ ብቻውን ሁሉን ነገር ሊወጣው ስለማይችል በተለይ ሰው በተፈጥሮ ማህበራዊ ነው ብቻውን መኖር አይችልም ሁሉ ነገር የፈለገው ሀብታም ይሁን የፈለገው ጉልበተኛ ይሁን የፈለገው አዋቂ ሊቂውን ካለ ሰው ሰው መኖር አይችልም ለምን እስቲአና ስለሚያስፈልገው ማን ነው ማህበራዊ ነው ተፈጥሮ ራሱ ስለዚህ እስቲአና የሚባለውን ነገር በምን መልክ እንደምንረዳው በቀጣው ዙር እንመለስበታለን ወሰለላሁ ዐለ ነብይ ወኢላሊካ ለሰላቱ ሰላም አለ ረሱላህ ተመልሰናል እና አላህ Subhanahu Ta'ala ሁለት አበይት ጉዳዮችን በጣም አጥብቆ ከርሱ ውጭ ለማንም ለምንም እንዳናደርግ ቃል እያስገባን ያለው ኢባዳና ሲአና የተባሉ ነገሮች ማለት ነው ኢባዳ የሚባለው ነገር በመሰረቱ ልክ እንደ ኢባዳ በዚህ ብቻ መወሰን አለበት እያለ ነው አላህ Subhanahu Ta'ala እና አንድ ነገር በለዲንም ሆነ ለዱንያ ለግልም ሆነ ለወል የምትሰሩት ነገር እርዳታ ካስፈለጋችሁ የመጀመሪያው እርዳታ ተጠያቂ መሆን ያለብኝ እኔ ነኝ እያለ ነው እኔን ትታችሁና ረስታችሁ ለሌሎችን እርዳይ ድረስልኝ ማለት የለባችሁም ይለናል ማለት ነው እና እርዳታ የምንጠይቅባቸው ነገሮች በሁለት ከፍለን ማየት ይገባናል በሁለት ከፍለን ማየት ይገባና ማለት ነው አንደኛ በተፈጥሮ ይዘታቸው ራሱ አላህ እጂ ማንም ሊያደርገው የማይችል ነገር ከሆነ እርዳታ የምንጠይቅበት ነገር ይሄ በቀጥታ ከሱ በስተቀር ማንም መነሳቱም መታሰብም የለበትም ለበዛሉ ዳታ የምንጠይቅበት ጉዳይ ከጌታ በስተቀር ሌላ ሊያደርገው የማይችል ነገር ከሆነ ያኔ በቀጥታ ያው እሱ ብቻ ነው መታሰብ ያለበት እንጂ ስለሌላ ማሰብ ጅልነት ነው ራሱ ማለት ነው አንዳንዶች ፍጡር በአቅማቸው ሊተባበሩ ሊረዱ የሚችሉ መለስተኛ ጉዳዮች አሉ እነዛ ከሆነ እነዛም ላይ ቢሆን ወደ ፍጡር ከመሄድ በስተፊት እሱን ብትጠይቅ ነው የሚመረጠው ማለት ነው ግን ፍጡሮችን እንደ ሰበብ ብትጠቀምባቸው ትችላለህ ራሳቸው ሊያደርጉ የሚችሉ እስከሆነ ድረስ ማለት ነው እነዚህ ሁለት ነገሮች ለይተን ማወቅ አለብን ብዙ ሰዎች የሚሳሳቱ ሁለቱን ነገሮች ለይቶ ባለማወቃቸው ነው ልክ አንድ ነገር ሲፈልጉና ሲያቀታቸው ያ ነገር ፍጡር ይችለዋል አይችለውም የሚለውን ሚዛን ሳያነሱ ቀጥታ ፍጡሩን ይማጠናሉ ፍጡሮችን ተንበርክከው ደጅ ይጠናሉ በዚህ ነው ብዙ ጊዜ ሽርክ የሚመጣው ማለት ነው ስለዚህ ምሳሌ እንግዲህ አንድ ሰው መፍጠር የሚችለው ማን ነው ልጅ የሌለው ሰው ልጅ ሊወልድ ይፈልጋል ልጅ ሊወልድ ከፈለገ መጀመሪያ ልጅ ስጠኝ ማለት ማን ነው ያለበት ጌታ ነው ዶክተሩ አላህ ረብ አልዓለሚን ነው መፍጠር የሚችለው ማለት ነው ስለዚህ ልጅ ስጠኝ ብለ ጌታን ተሁሉ በፊት የታገር ዶክተር ለሄድ ማለት በፊት ጌታ ስጠይ ብለ ጠይቀው እሱ ሲአን አድርግ ከዛ በኋላ ደግሞ ፍጥሮች እንደ ሰበብ አላህ ሰበብ አድርጓቸዋልና ባለሙያዎች አሉ መድኃኒቶች አሉ አላህ ለበሽታው ለችግሩ ሁሉ መድኃኒት ፈጥሬያለሁ ተዳው ኢባደላህ ይላል ማለት ነው እና ወይነ ለዲ አንዘለዳ ዘለደዋ ሰበብ ናቸው ችግር የለውም ግን ዋናው አስተርታ እሱን ያዝና ከዛ በኋላ አንተ አሳካልኝ መድኃኒቱም ያድነው አንተ ስትል ነው ታልክ በኋላ አስዋቦችን ደግሞ ብትጨምርና ብትጠቀም ምንም ችግር የለም ግን እነዛ አስዋቦች ያደርጋሉ ብለህ መመካት የለብህም እነሱ ላይ አላህ ካለ ነው የሚያደርጉት ማለት ነው ስለዚህ ያን እንግዲህ የሚፈጠር የፈልግ ልወለድ ከፈለክ ከየታደ ይጥና መጀመሪያ ማለት ነው ጠንቋው ማርተኛው ምኑ አትራዝን ጌታ ነው መخلቅ የሚችለው እሱን ጠይቀው ማለት ነው ሌላው ለምሳሌ ከባድ የሆነ በሽታ ያመዋል አንድ ሰው በሽታ ሲያም እንደሚታወቀው መድኃኒት ፍለጋ ባለሙያት ማማከር ያለ ጉዳይ ነው ግን መጀመሪያ ወደ ፍጡሮች አይደለም መሄድ ያለበት ይሄን በሽታ ያመጣው ማን ነው እኔ የፈጠረኝ ማን ነው አላህ ነው ስለዚህ እሱ ታዲያ ያድነኛል ያ ረብ ብለን ጌታችንን መማጸን አለብን አላህ ሽፋ እንዲያመጣልን ያን ጊዜ የታወቀው ያልታወቀው ነገር መድኃኒት ሊሆን ይችላል ባለቤቱ ከፈቀደ ማለት ነው እሱ አዲን ካላለው ግን የሚያድን የለም አይደለም ዶክተሮች በየቀኑ እንደኛው እየሞቱ አይደለም ፕሮፌሰሩ ለራሱ ለምን አይድንም ሰው የሚያድን ከሆነ ስለዚህ ሰበብ እንጂ ምንም ሊረዳ የሚችል ነገር የለም ማለት ነው ሀብታም መሆን የሁሉ ሰው ምኞት ነው እንደምታውቁት ግን ሀብታም መሆንን ከማን ነው መጠየቅ ያለብህ ከረብል ዓለሚን ስጠኝ ጨምርልኝ ብለህ ጠይቀው እሱ ካለ ይሰጣል ማለት ነው ግን ሀብታም እንደሆን እያሉ ጠንቋይ ሟርተኛ ደጅ የሚጠኑት የሚያገለግሉ ስንቶች ናቸው ሙስሊምን የተባሉት እንኳን ሳይቀሩ ማለት ነው እሳቸው እኮ ዱንያን ይባላል ወሬው ላ ሐውለ ወላ ቁወተ ኢላ እንዴት አድርጎ ፍጡር ለፍጡር ያከብራል እሱ የነን አቅም ካለ ሰው በዱንያ ላይ ገንዘብ በቃኝ የሚል ሰው እስካሁን አይተን ሰምተናናቅም ሁል ጊዜ በጨመረ ቁጥር ለራሴ ነው የሚለው የዛ አይነት አቅም ካለው ቢላሂ ላንተ ይሰጣል ለሰው ይጨምረው በላይም ቢመጣ ሌላ በላይም ቢሊዮን ቢመጣ ትሪሊዮንም ቢመጣ ጨምርበት ለኔ ነው የሚለው እንጂ የዛ አይነት አቅም ያለው ሰው ለገሌ አይልም አስለም ግን አንተ ለማጣለል ወቄት ቡና ይዘህ እንድትዘይረው አንድ ጭብጣት ይዘህ እንድትመጣ የማይደረግ ጥረት የለም አሽኛ ዱአ እናደርግልሃል እንባርክልሃል ይባላል ማለት ነው ለምን ለራሱ አይባርከው ይችላል ከሆነ ይሄን ሲሆን ዱአ የለም ማለት አይደለም ዱአ ማድረግ ይችላል ዱአ ግን የተወሰኑ ሰዎች ጥሪት አይደለም አንተ ዱአ ማድረግ አይችልም እንዴ ታንተ ለመሆኑስ የተሻለ ላንተ የሚያስማን ነው ያለው ከልብ ብለህ ዱዓ ብታረግ አንተ ነህ ቅርቡ ላንተ አማ ይጅቡ المضطر اذا دعا እናት እንኳን እኮ ያንተን ያህል አንተ ጉዳይ ተጨንቃሉ አታረግለም ሌላው ሳይቀርና ያ ግን አንተ ካቦት የደረበው ሶራ የጠመጠመው እሳቸው ማሻአላ ተነኩይ ባንድ ጊዜ ተባረከ ቁጭላለሁ ትላለ እሳቸው ሀዲያውን እስከሚቀበሉ ድረስ እንጂ ዞር ስላ አስታውሱ በጣም እንደው ታዋቂ የሆኑ ሰው ስለሚበዛባቸው ጭራሽ ዘይራት ዘይረው አጅራል ፍሪት ቃል ብቻ ነው በቃ ተዘዘሩ ስለ የለህም አንተ ያለህን ጥሪት ለሚስኪን ብትሰጣ ኑሮ የታስ ይራራልኛል ጾም ላደረው ብትል ኑሮ አላህ እንትን ይለ ቅርብ ይሆን ነበር ጌታ ይቀድም ነበር ግን ሩጠህ ያ ሰው ነው የሚያከብረው ብለ ቃል በሱ ጋር ነው ያለው ለምን ረብ አለሚን ነው ሊያከብር የሚችለው ይሄን እስቲ ዛሬ ቁርስ ያልበላውን ምስኪን ብላውና አንድ ሳሞሌ አላህ እንደው ይባርክ ይበለኝ አትልም ለምን ሁል ጊዜ ሩጠን ወደ ፍጡር ነው የምንሄደው ማለት ነው እንዴት አይነት ወሳኝ ነገሮች ላይ በቀጥታ ከጌታ ጋር ነው መገናኘት ያለብን ማለት ነው መለስተኛ ነገሮች ላይ እንግዲህ ገንዘብ ያጠራው ሰው አንድ ቃል ይገዛ ከፈለገ ጓደኛ እስቲ መቶ ብር ጎሎኛል አንጣ ትክክል ሰበብ ነው ትችላለህ እስቲ አና ነው ፍርዳታም ሊሰጥህ ይችላል ብድርም ሊሰጥህ ይችላል መጀመሪያ ግን እትካለ መመኪያ ረበል العالمين መሆን አለበት ሰዎች ግን አስረው ጠቅለው ሁሉን ነገር ትንሹንም ነገር ትልቁንም ነገር ፍጡር ያደርግልኛል የሚለው ላይ ነው ይሄ ፍጥረት ነው ከጌታ እንዲሳል መሆን ነው መለያየት ነው ማለት ነው እና ቲአና የሚባለው ነገር እንግዲህ በጥቅሉ ትንሹንም ትልቁንም ነገር ፍጡር የሚችለውንም የማይችለውንም መጀመሪያ አንተ ካላልክ ምንም ይሆን ነገር የለምና ብቻ ጉዳይን ሁሉ አንተ በፈለከው መልክ በፈለከው ሰበብ አንተ አሳካልኝ ብለህ አዝካረ ሱብህ አርገውጣ ከዛ በኋላ እንደ ሰበብ ቁጥሮች የሚያችሉትን ሙአመላ አድርግ ችግር የለውም ማለት ነው ግን ሁሉ ነገር ገር ያለኝ አንተ ያለህ የምትል ከሆነ በጌታ እግር ተካው ማለት ነው ያ መሆን የለበትም ነው ስለዚህ እስቲዓና ለኔ ብቻ መሆን አለበት ገዛ እርዳታ መጠየቅ ከኔ ብቻ መሆን አለበት የሚለው በዚህ መልክ ነው ስራሹን ፍጡር ሊያደርገው የማይችለው ላይ በቀጥታ ለሱ ነው የምታደርገው ፍጡሮች የሚያደርጉትም ቢሆንም መጀመሪያ ትዝሊል የሚገባው ጌታ ነው እሱ አያደርጉልህም እኮ ፍጡሮች ይለግማሉ አይደለም እንዴ እያለ ወላሂ የለም ሌላ ሰፊላ ስለዚህ የነበረ ቢኖረኝ ማኖር ደስ ይለኝ ነበር አይለ እያለው ለጌታ ምትነግረው ጌታ ይገባዋል ስጠው ይለውና ስሜቱን ይነካዋል መጀመሪያ እሱ ጋር ተገናኝታል ረግማ አንቲ ሳይፈልግ ይሰጣል አይ ግድልም ይሸጥ ይልሃል ማለት ነው ግን ባለቤቱ ስለነገርክበት ማለት ነው ግን ከጌታ ተቆልፏል ሷኮ ጌታ ቆርቧል ሰውየው መተገን እጅን ወጥተው እግሩ ላይ ወጥተው ወላሂ ቢኖርማ ኑሮ ላንተ ያላደረኩት ይልሃል ስለዚህ በዚህ መልክ ነው መረዳት ያለብን ነው ከዚያ በኋላ እንግዲህ እስቲያና ማሁኑ በጣም ሰፊ ነው ማለት ነው በዲናችን በግል ህይወታችን በእንቅስቃሴያችን በገንዘባችን በጉልበታችን በእውቀታችን ሁሉም ነገር የሚያስፈልጉን ነገሮች ሁሉ በቅድሚያ ከጌታ መጥራት አለብን አንተ ታልክ ሰበቡን ሙሰብቡንም እናትም ቢሆን ትጠክንብሃለች አላህ ታላዘዛት በስተቀር ታላፈቃት በስተቀር ማለት ነው በዚህ መልኩ ነው መወሰድ ያለበት ነው ከዛ ቀጥሎ አላህ Subhanahu Wa Ta'ala እንግዲህ ከራሱ ጋር እንዴት መገናኘት እንዳለብን ጤናማ ግንኙነታችንን እስከ ዘለቀታው እንዴት መጠበቅ እንዳለብን እያሳየን ነው ያለው ማለት ነው ቀጥሎ ምን ይላል እህዲና ሲራጠል ሙስጠቂም ቁሉ ይመጣል አሁንም ቁሉ እህዲና ሲራጠል ሙስጠቂም እናንተ ፍጥሮ ትባሉ እንግዲህ ብዙ ጊዜ ከኔ ጋራ ግንኙነታችሁን ባለ መጠበቃችሁ ለችግር ትጋለጣላችሁ ግን ዋናው ነገር ፈርም ትለቁት ሂዳያ ጋራ በመተጣጣታችሁ ነው ቀጥተኛውን መንገድ ምራን እያላችሁ ጧት ማታ ዘወትር ሁል ጊዜ ጌታችሁን ጠይቁ አህመል አድዒያ የአይ አብዲ ፊሰማይ ወልአርድ ከዱዓ ሁሉ የመጨረሻው ወሳኙ ሂዳያ ነው ሂዳያን ካገኘ ምንም ነገር አይጎልብህም ሂዳያ ካጣ ግን ሁሉን ነገር አገኘ ቢባልም አላገኘም ስለዚህ የሂዳያን ነገር በጣም አስቡበትና ሁል ጊዜ እኔን የምትጠይቁኝ ከሆነ ከዱዓችሁ ሁሉ ግንባር ቀደም መሆን ያለበት ሂዳያ ነው ይላል ማለት ነው እኛ ለሂዳያ ምን ያህል ነው አስተውሰር ምናቀው ማሻአላህ ስለገንዘብ አንድም ደቂቃ አንረሳትም አይደለም ሂዳያ ግን ምንም ትዝ የሚለው ምን ያህል ሰው እንደሆነ አናውቅም ግን አላህ Subhanahu Wa Ta'ala ረብል ዓለሚን እንደመሆኑ ለኛ አሳቢ ተቆርቋሪ ነውና በዱንያ በአኺራ ለሚያሳፈልገን ነገር ሁሉ ቁልፉ ሂዳያ ነው ሂዳያን ሁሉ ጊዜ ለመጥራት አለባችሁና ቁሉ ኢዲነ ሲራጠል ሙስተቂም ይላል ሂዳያ ማሁን ሰፊ ነገር ነው ማለት ሂዳያ ማለት ለመልካም ዲል መመራት ማለት ነው ለመልካም ዲል መመራት በዱንያም ይገባል በዲንም ይገባል በሁሉም ነገር በጤንነት ይገባል በህይወት ይገባል መልካም ዲል የሚባለው ነገር ስፍር ቁጥር የለውም ማለት ነው ያ እድላችሁ ያማረና የሰመረ የተሳካ እንዲሆንላችሁ ከፈለጋችሁ ሁልጊዜ ከኔ በጣት አለባችሁ ቀጥተኛውን መንገድ ምራኝ በሉ ይላል ቀጥተኛውን መንገድ የመራው ሰው በተሰማራበት ግንባር ቢስተማራ ይሳካለታል ብለኮ የተባረከ ነው ይባላል አይደለም እንዴ እና ድንጋዩን ቢረግጠው ወርቅ ይሆንለታል የሚባሉ ሰዎች አሉ አንዳንዱ ደግሞ ምስኪን ሁሉ ጊዜ ይፋግራል የለት ጉርሱም አያገኝም በዲኑም በዱንያውም እንደዛው ነው ማለት ነው አላህ የባረከው በቀላሉ ትንሽ እንቅስቃሴ አድርጎ ብዙ ያመርታል ማለት ነው አላህ ሂዳያ የሰጠው ደግሞ ማሪፋውን ያልከፈተለት ከሆነ አስር ጊዜ ቢፈጃ ዋጋ የለውም ስለዚህ ከአላህ ጋር ያላችሁ ግንኙነት ወሳኝነት አለውና የዲል እንዲሰምርላችሁ ከፈለጋችሁ እደረ ሱራtul ሙስተቂም ቀጥተኛውን መንገድ ምራን እያላችሁ መጠየቅ አለባችሁ በዲን ያው ሱራtul ሙስተቂም ማለት እስላም ነው እና አላህ እስላምን እንግዲህ በነብዩ በኩል ልኳል እነ ዲና እንደላህ እስላም እንዳለው እስላምን በሚገባ ተረድቼ በስራ ላይ እንዳውለው ወፍቀኝ ማለት ነው ወይ ነብዩ በነብዩ አምኛለሁ ብያለሁ አለይሂ ሰላቱ ወሰላም በነብዩ እንደማመኔ የሳቸው ፍጹም ተከታይና የጌታ ያ አገልጋይ አድርገኝ ማለት ይሆናል ማለት ነው ስለዚህ በቁርአን አመኛለሁኝ ጥያለሁኝ ቁርአን እንዲደግፈኝና እንደ ጠበቃ እንዲሆነኝ እንጂ እንዲከሰኝ እንዳታደርገኝ በቀጥተኛው መንገድ ተመርጬ ቁርአን ከሚመሰክርላቸው እንጂ ከሚመሰክርባቸው እንዳታደርገኝ ማለት ይሆናል ማለት ነው ወደ ዲኑም ወደ ዱንያም ስንመጣ እንደዛው ነው ማለት ነው ለኑሮ የሚያስፈልገኝ ነገር ሁሉ የተሳካ አንተ በወደድከው በፈቀርከው በሐላሉ መስክ አስተማርተ ለጥሩ ውጤት አብቃኝ ማለትን ያካትታል ማለት ነው በዚህ መልክ እንግዲህ ጌታን ከተማጸነውና ከጠየቅነው ሂዳያ አላህ Subhanahu Wa Ta'ala እኛ ፍጹም ሆነን እሱንም እንገዛለት ከሆነ እሱ ደግሞ ሁል ጊዜ በተሰማራንበት አቅጣጫ አጉዟችን ያማረና የሰመረ መጥፎ እንዳያጋጥመን የሚጠብቀንና የሚወፍቀን ከሆነ ምን ጎደለ ከዚህ በኋላ የሚፈልግ ነገር አለ ስለዚህ ሂዳያ አትርቷት ላፍታ እንኳ ቢሆን ሁል ጊዜ የዲነ ሶላቱል ሙስተቂም ስለዚህ በሁሉም ስግደታችሁ እንግዲህ 17 ረካ ለበቀል ምን ሰግደው በፈርድ ደረጃ ማንም ሰው ሊተወው የማይችል ደካማውም ብርቱም 17 ጊዜ የዲነ ሶላቱል ሙስተቂም እያልን ጌታን እንድንማጸን ያዘናል ማለት ነው እና ቀጥተኛው መንገድ እንግዲህ ወደ ግራ ወደ ቀኝ የማያጋድልና የማይጠማዘዝ የሆነ ሰጥ ያለውን አስፋልት መንገድ ማለት ነው እንግዲህ አስፋልት መንገድ የሚባለው እንቅፋት አባጣ ጎባጣ የሌለው የዱንያ መንገድ ያው የታወቀ ነው ግን ያን መንገድ አለ ማሽሙራዊ አነጋገር ነው የድል መንገድ ማለት ነው ያንን ሲፈስረው ምን ይላል ሱራጡ الذين انعمت عليهم እነዛ መልካም ጸጋን የቸርካቸው የወሩትን ሰዎች መንገድ ምራኝ ይላል ማለት ነው እና አላህ Subhanahu Wa Ta'ala የመረጣቸውና የባረካቸው ሰዎች አሉ ከጥንት ጀምሮ እስካሁን ድረስ ማለት ነው የነዛን የወዳጆችን መንገድ ምራን ለነሱ ያደልከውን መልካም እድል ለኛም ድርሻ አድርግልን እያላችሁ ተማጸኑኝ ይላል ያባባል ምን ያመለክተናል አላህ መለመንን የሚወድ መሆኑ ማለት ነው የነገር ቀድሞ ለነበሩት ተጥንት ጀምሮ እንግዲህ በየዘመኑና በየሀገሩ አላህ ብዙ ነብዮች ልኳል ብዙ ሙእሚኖችን አፍርተዋል እነዛ ሁሉ የአላህ ወዳጆች ናቸው አላህ መልካም ጸጋን ችሯቸዋል ለነዛ ለቀደምት ወዳጆች ስትቸረውና ስትለግሰው የነበረውን መልካም እድል ሁሉ ለኛም ድርሻ አድርግልን ብላችሁ ጠይቁ ማለቱ ሊሰጠን ፈልጎ ነው ትምህርት ያስተምር እንደሚባለው ማን አንድ ቸር ሰው ሀብታም ባለጸጋ ሰው የምትፈልገው ነገር ካለ በጠይቅ ትችላለህ ካለ ምንድነው የምትሰማት ተስፋውን ትችላለህ አሁን ረስንት ጉዳይ ላይ ጋይሸ ነው የምትለው ስለዚህ አላህ Subhanahu Ta'ala ሊሰጥ ስለፈለገ ይሄንን ጠይቅልሃል ጥያቄውን ራሱ ይመርጥልሃል ባልሆነ በተንኳሳ ነገር እድል እንዳታባክን ማለት ነው ሰዎች በትንሽ ነገር ነው ራሳቸውን እድል ሲያገኙ የሚያከሽፉት ምን ትፈልጋለህ ሲለው ዛሬ ቁርስ ያልበላው ምስኪን ቁርስ ፈልጋለ ይላል ማለት ነው ወላሂ የምንቀሳቀስበት አንድ መቶ ሺህ ፈልጋለሁ ብትለው ነው ሊሰጥህ የነበረው ቁርስ ከሆነ ጉዳይ በቃ ቁርስ አሸረብ ያልሰጥህ ይሄዳል ማለት ነው ግን ዋናው ነገር ነው አላህ Subhanahu Wa Ta'ala እድል ሰጥቷል የእድል ትልቅ ነገር ላይ ማዋል አለብህ ጥንቃቄ ማድረግ አለብህ እድል አታባክን እና የወዳጆችን የጥንት የወዳጆችን መንገድ ምራኝ በሉ ይላል ማለት ነው ለምን ይሄን ነገር ሊሰጠን ስለፈለገ በቀጥታ መስጠት እየቻለ ጠይቁ ይላል ማለት ነው ለምን መጠየቅን ይወዳልና ጌትነቱን ያረጋግጣል ዱዓን አላህ ይወደዋል ለምን ባሪያ ጌታ እንዳድርግልኝ ካለ አቅሙን አወቀ ማለት ነው እሱ ባሪያ ነው ደካማ ነው ደካማነት ለሽራፍ አደረክ ማለት ነው አንተ ካልፈታኝ ካላረዳኝ አልችልም ብለህ የበታችነትን እያሳየ ነው ጌታ ደግሞ ታላቅ ነው ሁሉን ነገር ማድረግ ይችላል ብለህ ለሱ ክብር እየሰጠው ነው ማለት ነው እንደገና ጌታ አሁን የምጠይቀውን ነገር እየሰማኝ ነው እርግጠኛ እየሰማኝ ነው ታላቅ በቀር ጌታ ስለምን ትችላለህ ማይሰማ መሆኑን ካወቅ ስለዚህ ጌታ ይሰማኛል የሚል እምነት ሲኖር ነው ጌታ ያረብ የሚለው አንድ ሰው ማለት ነው ከሰማኝ ደግሞ ያንን የሰማኝ ያጠየቁት ነገር ይቀበለኛል የሚል ተስፋ ሲኖር ነው ልግመኛ ነው አይቀበለኝ እንዲሰማም ጀንት የለውም ታል ጠይቀው አችልም ማለት ነው ስለዚህ ዱዓ ሚስጥር ነው ካንተና ከጌታ መካከል ማለት ነው ባርነት ግን የምታረጋግጥበት ለሱ ደግሞ የትነቱን የምታረጋግጥበት ትልቅ ሚስጥር ስለሆነ ሁል ጊዜ ዝም ብሎ ሊሰጥ የሚፈልገውን ነገር እንኳን ሳይቀር ጠይቅ ይልሃል ማለት ነው ለምን አቅምህን እንድታቀና ለጌታ ዝቅ እንድትል ትውትና እንድታሳይ ማለት ነው ብሎ ነብዩ አለይሂ ሰላቱ ወሰለም ዱዓ ትንሽ ነገር እንኳን ቢሆን ኢባዳ ስለሆነ ዱዓን አትናቁ ይሉ ነበረ ማለት ነው ወለው ሽታኒ አለይኩም የጫማችሁ ማሰሪያ እንኳን ከተበጠሰ አላህ ይችን መተኪያ ብለ ብትጠይቀው ደስ ይለዋል ትንሽ ነገር ለምን ጠየቀኝ ብሎ እንትን ለምን እሱ መከበርን ይወዳልና ማለት ነው ትልሽዋንም ትልቋንም አንተ ታላልቃ አይሆንም አንተ አድርግልኝ ሳልከው ታርነት ታረጋግጣለህ እሱ ደግሞ ተችሮታው ያን ትልሽንም ትልቁንም ይቸራሃል ይለግሳል ማለት ነው ስለዚህ ቀጥተኛውን መንገድ ምራኝ በሉ ያ ቀጥተኛ መንገድ ማለት የቀድሞ ባለዲኖች አላህ መልካም ጸጋን ያጎናጸፍካቸውና የወደድካቸው የባረካቸው የሆኑን ወዳጆችን መንገድ ምራኝ በሉ ይላል የመንገድ እንግዲህ ቀጥተኛውን መንገድ ስንል ቅድም አስፋልት መንገድ መስሎን ነበር የእግር ላይ ያፈር መንገድ እንዳልሆነ ጠቆመን ማለት ነው ለምን በግር ላይ በአፈር መንገድ የነገር መንገድ የሚባል ነገር የለም ነገረ ብቻ የሚሄዱበት መንገድ የሚባል አለ መንገድ የጋራ ነው ነው እንደውም የሚባለው ሁሉም ሀብታሙም ደሃውም ነጩም ጥቁሩም ሴቱ ወንዱም ሁሉም መንገድ መንገድ ነው መንገድ ከተባለ ሁሉም ይሄድበታል ግን አላህ ልዩ መንገድ አለ ልዩ መንገድ የኔ ወዳጆች ብቻ የሚሄዱበት ልዩ መንገድ አለና እሱን መራኝ በሉ ይላል ማለት ነው ይሄም እንግዲህ እንግዳውስ ሚስጥራዊ የሆነ መንፈሳዊ የሆነ መንገድ ነው ማለት ነው ለምን የወዳጆቹ መንገድ ልዩ ነው የሌሎቹ መንገድ ግን ያፈር ላይ መንገድ ለሁሉም ነውና ለየት ያለውን ዘላቂውን ጀነተል ፍርዶስ የሚያደርሰውን መንገድ ነው ምሩኝ ብሎ የሚጠቁመን ማለት ነው እና አንአምታ አለይህም መልካም ጸጋን የቸርክና የለገስካቸው የሆኑትን የወዳጆችን መንገድ ለኛም አመላክተንና ምራር ብላችሁ ጠይቁ غير المغضوب عليهم እነዛ ወዳጆች ደግሞ ያልተቆጣባቸው ሲራጥ غير المغضوب عليهم ማለት ነው ያልተቆጣባቸውና ወለባሊን ያልተሳሳቱ ሰዎች በዚህ በቀጥተኛ መንገድ ላይ ጉዞ ጀምረው መዝለጫ ቃታቸው አሉ ማለት ነው አንዳንዶቹ አላህ ያፈዛቸውን መስፈር ይዘው መቀጠል ሲገባቸው አላህን የሚያስቆጣ ነገር ሰርተው ከዛ ከመስመር የተባረሩ አሉ ጀንብ የተባለ ማለት ሙሩል መጥቶ ያስወጣል አይደል አንዳንድ ጊዜ ተመሳሩ ቁጣይላ ለምን ሙኻለፋ ስታረጋይተዋል ማለት ነው ሙኻለፋ ያደርግና ታሰንጥሮ ያወጣዋል ማለት ነው ሙሳአላ ወመግዱብ አለይሁ ማለት ነው ወለዳልን አንዳንዶቹ ደግሞ የተሳሳቱ አሉ ማለት ነው አንተ በቀኝ በኩል በህር ትገባ በግራ የምትሄድ ከሆነ ችግር ነው ማለት ነው ፍራቱን ያስከብረው ኃይል ምን ማረግ ነው ይላል ከዛ አልፎ በባክስ ከመጣል በመመለሻው መንገድ አንተ መሄድ ያካረክ ህዝቡ በሙሉ እየመጣ ነው አንተ በዚህ ሄዳለው ታልክ ምን ይባላል ይሄ ወደ ነው ባገር ላይ የምታመጣው ማለት ነው ስለዚህ የዛ አይነት እንግዲህ ሰዎች አሉ አንዳንዶቹ ጠማሞች ማለት ነው ብራዚሏቸው ቀኝ የሚሄዱ አሉ የነዛ መንገድ አታድርግብኝ በሉ ይላል አላህ Subhanahu Wa Ta'ala እና እነዚህ ሁለት ቡድኖች እንደ ነብዩ የጠቆሟቸው መግዱብ አለይም በሚለው ላይ ይሁዶች ናቸው ብለው ማለት ነው ወለዳሊን የሚለው ላይ ነሳራዎች ናቸው ብለው ምሳሌ ሰጥተዋል ይሄ ያው በሰይ ሀዲስ የመጣ ጉዳይ ነው ማለት ነው ይሄን ማለት ግን ከይሁዶችና ከነሳሮች የከፋ ሰው የለም ወይ በዚህ ምድር ላይ የሚል ጥያቄ ያስነሳል ይሁዶችና ነሳራዊ በመሰረቱ ሃይማኖት አለን የሚሉ ፍጥሮች ናቸው እነዚህ ሰዎች መግዱብ አለይምና ወለባሊን ከተባሉ ሌላው ከነሱ የተሻለ ነው ብሎ ነው እነሱ እንደምሳሌ አድርጎ ያስጠነቀቀው ወይስ ምን ለማለት ተፈልጎ ነው እነዚህ ሰዎች መስመር ገብተው ከመስመር በተለያየ ምክንያት የወጡ እያልን ነው እኮ ያለ ነው ሌሎች መስመር አልገቡም መጀመሪያ ሹርያው መስመር ውስጥ አይደለም መጁሲ መስመር ውስጥ አይደለም መጀመሪያው ነው ሆኖ ከሰማይ የወረደ ሃይማኖት አይደለም የሚከተለው ማለት ነው ላም ነው የሚያመልከው አይደለም እንዴ ፀሐይ ነው የሚሰግደው እሱ ምኑን ተይሳት አስገባዋል እነዚህኞቹ ግን መጀመሪያ መስመር ውስጥ ገብተው ነበረ ማለት ነው የሁዶቹ በነብዩ ሙሳ ጊዜ ጀምረው በብዙ ዘመናት ብዙ ነብያት ተልቆላቸው። አላህ ቀጥተኛ የመዳኛው መንገድ ይሄ ነው እስላም ብሎ ነግሯቸው ያን ነገር ይዘው መቀጠል ሲገባቸው በተለያየ ምክንያት በራሳቸው ተመስመር አጋጀሉና ጌታን አስቀየሙ ማለት ነው ወዲላሁ ዐለይሂ ወላአነሁም ይላል ማለት ነው ስለዚህ አንድ ሰው ሳያውቅ የሚያጠፋውና አውቆ የሚያጠፋው ደግሞ የተለያዩ ናቸው ማለት ነው ነፍሶ ሂዳያን አውቀዋል በዳኛውን መንገድ አጣጫውን ተነግሯቸዋል ብዙ ጊዜም አንድ የቀድማ አባቶቻቸው ተጉዘውበታል ያን ነገር ይዘው መዝለቅ ሲገባቸው እንደገና ያንን ቀኙን ተጠው ግራውን ከመረጡ መውዱ ባለይም መሆን ያለባቸው ናቸው ማለት ነው ስለዚህ ይሁዶች ብዙ ጊዜ ባለማወቅ አይደለም የሚያጠፉት አዋቂ ናቸው በዲንም ሆነ በዱንያ ይሁዳን በጀል እጥሃም አይደረጉም ግን በዶላ በመግዱብ አለይም በማለት ደግሞ የታወቁ ናቸው ለምን ያዋቂ አጥቂ ናቸውና እያወቁ ነው የሚያጠፉት ለኔ ልታስተምረኝ ነው ምን ይሁዳ በማንኛውም ነገር መረጃ ማሻአላህ ነው ግን ያን ነገር አውቆት ያበቃ አክስ ነው የሚሄደው ባል ነው ከይሩ ነው ማለትን ካወቀ እሱ በዚህኛው ነው የሚሄደው ይህ ከሆነ ያዋቂያት በመሆኑ መግዱብ አለይም ሆነ ማለት ነው ሌሎቹም እንግዲህ ጭራሽ ሃይማኖት የሌላቸው ላዲኒ አሉ ወይም ደግሞ እንደ ያሉ አሉ ጌታ ጭራሽ የለም የሚሉ እነዛ መጀመሪያውንም ከመስወር ምርጭ ናቸው ሂሳብ ውስጥ ያቱ መስመር ገባ አልገባ አጋጀል ካላጋጀል ከሚባለው መሳር ውስጥ ያለው ሰው ነው መጀመሪያ አልገቡም ውድድሩ ውስጥ ማለት ነው እነዚህ ግን ከገቡ በኋላ በማፈንገጣቸው አፈንገጥ ማፈንገጣቸውም ደግሞ ታውቁ ቀርተው ሳይሆን አውቀው በመሆኑ ጌታ ተቀየማቸው ተቆጣባቸው የነሱ ጉዞ የነሱ መንገድ አታድርግብን በሉ ይሄንን መንገድ እኮ ትናንትና ሲጓዙበት የነበሩ ህዝቦች ነበሩ ከናንተ በፊት ግን በጥፋታቸው አላህ አባረራቸው ረገማቸውና እንደዛ አድርገው የኛን ጉዞ ዘለቅ ዘላቂ አድርገው ብላችሁ ጠይቁኝ ይላል ማለት ነው ወለዳሊን የሚለው ለነሳራዎች ነው ሲባል ነሳራዎች ብዙ ጊዜ በእውቀት እጥረት አላቸው በተለይ በሃይማኖት በዱንያ በአሁኑ ጊዜ እየቀደሙ ነው ዓለምን እየመሩ ነው ክርስቲያኖቹ ግን በዚህ ላይ ያለው ግንዛቤያቸው የዘቀጠ ነው ማንም ተራሰው እንኳን ሌላው የማይገባ ነገር ነው ክርስቲያን የሚያምነው በሁሉም ፊአዎች ተለያዩ ቡድን አላቸው ሁሉም ቡድኖች ዚግባ የሚባል ነገር አይደለም ማለት ነው በመሰረተ ሐሳቡ እንግዲህ ኪታብን አላህ ወርዶላቸው እንግሊዝን የሚያል መመሪያ ሰጥቷቸው ከዛም በፊት ተውራት አላቸው ተውራት መመሪያቸው ነው ወዲ እስራኤል ኪታብ እስከሆነ ድረስ ማለት ነው እንደገና የሁሉ ድል ተሰጥቷቸው ሲያበቃ ስለ ዲኑ ጥልቅ ያለ ግንዛቤ መጨበጥና ሐቅና ባጢሉን መለየት ሲገባቸው ብዙ ጊዜ በጀህል ላይ ሁለው ነው መጓዝ የሚመርጡት ማለት ነው ስለ ሃይማኖት ጥሩ ግንዛቤ እንዲኖራቸው አይፈልጉም ልግመኞች ተነፎች ናቸው ግን ዝም ብለው አጌታን እኛ እንወዳለን እናከብራለን እያሉ በደበነፍ ሁል ጊዜ በኢባዳ ይጠመዳሉ ከህይወት ተገለው ባህታዊ ነን ይላል መናኝ ነን ይላል ለበከንቱ ዝም ብሎ ያለ መንገዱ ይደክማል ማለት ነው እነዚህ ወለባልን ያላላዋቂ ጉዘኛዎች በመሆናቸው የተሳሳቱ ናቸው የነሱ ቢጤ የሆነ ሁሉ በዛው ስር ይካተታል ማለት ነው እና እነዛ ሙንዓማ አለይህም የተባሉት ግን ከነዚህ ውጭ ናቸው እነዚህ ሱረቱል ኒሳ ላይ አላህ ገልጿቸዋል ወላኢከ ማአለዚነ አንዓመ አላሁ አለይሂም ሚነል ነቢይን ወስዲቂን ወሹሃዳኢ ወሷሊሂን وحسن أولئك رفيقا منعم عليهم የተባሉት እነዛ ናቸው ማለት ነው የነብያትን ለእዲነ ሱራቱ ሱራቱ الذين أنعمت عليهم ማለት እነማን ናቸው በሚባልበት ጊዜ የነብዮች ናቸው አላህ ነብያትን ሁሉንም ቀድናው መንገድ መርቷቸዋል ከዛ ሲዲቆቻቸውን ሁሉም ነብይ ራሱ የሆነ ሲዲቅ አለው ለኛ ነብይና አቡበክር እንዳሏቸው ማለት ነው ሁሉም ነብይ ሹሃዳዎች አሏቸው ለኛ ነብይ ሰይድ ሹሃዳ እና ሐምዛ እና ሌሎችም እንዳሏቸው ማለት ነው ሷሊሂን አሉ በሺ በሚሊዮኖች የሚቆጠሩ ተከታዮቻቸው ለሌሎችም ነብዮች በየደረጃቸው እንደዛው አላቸው ማለት ነው እና እነዚህ የነዚህን መንገድ ምራን በሉ ይላል የደጋጎቹንና የባረኳቸውን ወዳጆችን መንገድ ምራን በሉ የነዚህን መንገድ ተገባችሁ መግባቱ መጀመሩ ብቻ ደግሞ በቂ አይደለም መዝለቅ አለብህ ጉዞ የጀመረው ሁሉ በመንገድ እየተንጠባጠበ ከቀረ መጓዙ ምን ትርጉም አለው ግቡ ካልደረሰ ስለዚህ ግቡ እንድትደርሱ አጥብቃችሁ መጀመሪያውንም ትክክለኛው መንገድ ምራን በሉ መስመር አስገባር በሉ ተገባችሁም በኋላ ደግሞ በተለያየ ምክንያት እያፈነገጣችሁ እንዳትወጡ እንደ መህዱቦቹ አታድርገን እንደ ባሎቹም አታድርገን እንደ ሙናም አለይሂም እንደሆኑት ባሮች አድርገን እያላችሁ መማጠን አለባችሁ በዚህ መልክ ሂዳያን ከለመናችሁ እኔ ሂዳያን ሰጣችኋለሁ ሂዳያን ካገኛችሁ ደግሞ እዳችሁ አለቀ ማለት ነው በዱንያም ህይወታችሁ የተሟላ የተስተካከለ ይሆናል ምንም የጊዜያዊ እንትን ጉድለት አንዳንድ ችግር ቢኖር ምንም ችግር የለውም ማለት ነው ሂዳያን ካጣ ግን አንድ ሰው ዓለምን ቢገዛ ዋጋ የለው ሂዳያ ከሌለ ምን ዋጋ አለ ነገ ያከስባል ሁሉም ነገር ይቀራል ማለት ነው ሂዳያ ያለው ሰው ግን ኢንዓሸ ወኢማት ቢኖርም ቢሞትም ሁልጊዜ ከጌታው ጋር ያለው ግንኙነት ጤናማ ስለሆነ ሁልጊዜ በጥሩ መስመር ላይ ያለ ነው ማለት ነው ስለዚህ ሂዳያን ካገኛችሁ አላህ ጋር ታረቃችሁ ተዋወቃችሁ ተሳካላችሁ ማለት ነው በዱንያ ላይ የጎደለ ነገር ቢጎድል ምንም ችግር የለውም ሁሉም ነገር እንደተሟላ ቁጠረው ማለት ነው ሂዳያ ካጣ ግን ዓለምን በሙሉ ብትቆጣጠርም ምንም ዋጋ የለም ነገብ አድጅህን ለመከራት ትጋለጣለህና የሄዳን ጉዳይ በጣም አስቡበትና ተጨነቁበት ይያለ ነው አላህ እንግዲህ Subhanahu Wa Ta'ala እንዳለውም ኢደና ሱራቱል አልሙስተቂም እያል አሁንም ደግመን ደጋግመን እንማጸረዋለን አላህ ከወደዳቸውና ከባረካቸው ወዳጆች እንዲከላከለን ወሰለላሁ ዐለ ነብይ ወዐለ